قال المؤلف رحمه الله قال المؤلف قال المؤلف رحمه الله والإيمان بحوض رسول الله صلى الله عليه وسلم ولكل ولكل نبي حوض إلا خالد فإنه حوض درء درء عقده درء عقده قال المؤلف رحمه الله والإيمان من مذهب أهل السنة والجماعة በነቢዩ ስላ ስለም በመጀመሪያው ማመኖ እሱም ነው ምንዳለከ ነቢዩ ስላ ስለም ኩሬ እንዳላቸው የእሳቸው ኩሬ ኩሬ አይዋ ሐውድ ማለት እንደ ኩሬ ነገር ናት። ለእያንዳንዳቸው ነብይም ደግሞ ሐውድ አለው። ከማጃ ጃ ፊ ሐዲስ ሰሙራ እንደመጣው ማለት እኮ ነው። ለእያንዳንዱ ነብይ ሐውድ ወይም ኩሬ አለው ማለት እኮ ነው። ሳሊህ ግን አይዋ ኩሬ የለውም እሱ ለምንድን ነው የእሱ ኩሬ ግን የገመለዋ ግት ነው። የገመለዋ የራሱ ግመል ግት ነበረች ማለት እኮ ነው። ፈቀተሉሃ ሰዎቹ ግን ገደሏት እንጂ ቀተሉሃ بعض الناس ينكر أن الحوض የለም ብሎ ኢንካር ያደርጋል። والحوض ነብዩ ሌሎቹ ደግሞ ሐውድ አለው ግን ለእሳቸው ብቻም አይደለም ለሌላም ሰማ አለ ይላሉ ወል ሐውድ ነዓም ሳቢተቱን የሌላው ሐውድ ግን ቁሬው የነቢዩ ስላ ስለም አይደርስም መዝሀብ አለ ሱና ወልጀማአ አልኢማኑ ቢልሐውድ ነቢዩ ስላ ስለም ሙዋሒዶቹ ከዛ ኩሬን ኩሬ ከዛ ኩሬ እንደሚጠጡ ማለት እኮ ነው በሌላ ሀዲስም መጥተዋል ማለት እኮ ነው ወመን አንከረ አልሐውዳ ሐውድ የለም ብሎ እንካር ያደረገው ሰው ፈዓለይህ አን ጀደተው ይወ ኢማናሁ የራሱን ኢማን ደግሞ ማሳደስ አለበት ይላሉ። ባይብ እሺ ሐውድ ያ ኩሬ ያለም ነይ ምን ነው ብትሉት ኩሬ አሁን ውሃ ማረፊያ ምታየ ኩሬ ማለት እኮ ጠይብ እሺ የለም كوريا ما كوريا ما تكون طيب الشيء يلا الشرع مم. كذلك من أصول أهل السنة والجماعة الإيمان الإيمان بالحوض بالحوض نعم فالرسول صلى الله عليه وسلم له صلى على حوض رسول الله وكل نبي من أنبياء له حوض ለእያንዳንዱ ተሪዱሁ- አንቢያዎቹ ደግሞ ተሪዱሁ ሐውድ አላቸው። ተሪዱሁ እመቱ እመቶቹ መጥተው ደግሞ ከዛ ሐውድ የሚጠጡ ማለት ነው። ከርግቡ መጥተው እመቶቹ ከዛ ሀውድ የሚጠጡ ማለት እኮ ነው። እሺ ሊአነ ናሰ ዩሲቡሁም አጠሹን አይዋ፣ ቅያማ ቀን ሰዎቹ ደግሞ ይነካቸዋል። አጠሹን አይዋ፣ ጥመተዋ ጥምጥም ማለት እኮ ነው። ጥም ይነካቸዋል። በዛን ሰዓት በጣም ከባድ ጥም ነው የሚነካቸው። ፈያህታጁን ይፈልጋሉ ኢለልማኢ ውሃውን በዛን ሰዓት ውሃውን ስለሚፈልጉ አይዋ ላኪን ለውሃም ብቻም ሳይሆን ሐውዱን የሚጠ- የሚጠጣ ከማአታ በሌላ ሐዲስ እንደመጣው الموكل أيوة الذين يوكلون أعمالهم إلى الله عز وجل በዚህ አዱንያ ውስጥ ሽርክ ያልሰሩ የማይሰሩ ማለት እኮ ነው። አላህን ብቻ የሚያመልኩት ሙዋሂድ የሆኑ ሰዎች ብቻ ነው የሚመጡት። طيب በሌላ ሐዲስ መጥቷል። አንዳንድ ሰዎች ሲመጡ ፈካኑ ዩድፈዑና ወደ ኩሬ እንዳይመጡ ይደረጋሉ። ሃኡላይ ኡመቲ ነቢዩ ስላ ስለም መቶቼ ናቸው መጥቶ ይጠጡ ስሉ ላ ፈኢነከ ላ ተድሪ ማ አሕደቱ ባዕደካ ከአንተ በኋላ ምን እንዳደረጉ ምን እንደሰሩ አታውቃቸውም ይላሉ ነው እሺ ይባላሉ እሺ የለ ወሀውዱ ነቢይና ሁወ አዕዘሙ ልሂያዲ በጣም ከሌሎቹ አንቢያዎቹ ደግሞ ከባድ ኩሬ ነው እሺ ጡሉሁ ሸህሩን አይዋ የሚያስከዳው አንድ ወር ነው እሺ ወዐርዱሁ ሸህሩን ጎኑም እንደዛ ነው ማውሆ አሸዱ በያደን። አይዮ የዛ ውሃ ደግሞ የዚህ ኩሬ ውሃው በጣም ከባድ እንትና እኮ ነጭ ነው። እሺ ምን ለበኒ ከወተት በጣም አይዋ የላቀ ማለት እኮ ነው። ከወተት በጣም እንትና ጥርት ያለው ማለት እኮ ነው። ወተቱን ይበልጣል ማለት እኮ በባይነት ወአህላ ሚነል ወአህላ በጣም እሺ ይጣፍጣል ሚነል አሰል ከማር ማለት እኮ ነው። ወአንየቱሁ አደዱ እያ መጠጫውን ኩባይ ኩባያ መጠጫው ማለት እኮ ነው። እሺ አደዱ ንጁም ሰማ እሺ ማን የሽረቡ ምንሁ ማን የሽረቡ ምንሁ ከዛ እንዲህ ደግሞ አላሁመ ጀዐልና ምንሁ ሸርበተን ለም የዝማ ጥም አይናገርም። ከዛ በኋላው ደግሞ እዛ የጠጣው ሰው ደግሞ ጠምቶኛል ብሎ አይናገርም። እሺ ወዩዛዱ አነሁ አመጣ ራሱ ደግሞ ወዛዱ አነሁ ወይጥፋ ነው ይከላከላሉ እዛ እንዳትጠጉ ይባላል። አልሙርተዱን ረሱል ሰለላሁ ዐለይሂ ያ ሙብተዲ አሁን ማለት እኮ ነው። አዲስ አዳዲስ ነገር ያመጡ ሰዎቹ ደግሞ ወደዛ እንዳይጠጉ ይከለከላሉ። እሺ ወይዛዱ አንሁ መን ከዘበ ወይጥፋው በሎ ይዛዱ ማለት ወይጥፋው ወይጥፋው ይመለሳሉ እሺ من كذب به አይዋ ሀውድ የለም ብሎ የተናገረ ሰው ደግሞ ማንም ወደዛ አይጠጋም እሺ والله أعلم من أهل الكتاب ባይ ምንም ባይ والله አ- ወይዛዱ አን መን ከዘበ ቢሂ ሚን አህል ልቢድዕ ማለት እኮ ነው እ አላህ ነው የሚያውቃቸው በተለይም አህሉል ቢድዓዎቹ ደግሞ ይመለሳሉ ወደዛ እንዳይሄዱ ይደረጋሉ ማለት እኮ ነው قوله ولكل مم. نبي حوض إلا صالحا فإن حوضه ضرء ناقته درء قت ما تكون هذا الاستثناء هذا الاستثناء لم يثبت ይሄ لم يثبت إلا في صالحا معنى. የሚባለው አልተረጋገጠም ይላል እሱም አለው ማለት ነው ነገር ግን መስአላ ኺላፊያ في أهل العقيدة مم. والصواب ለም أن- የትቡት አልተረጋገጠውም ኢላ ሳሊሐን ብለው ሳሊን የሚያወጣ ማለት እኮ ነው ወሰዋብ አን ለኩል ነቢይን ሐውደን ከማ حوض كما جاء في الحديث አልመሰላ ኺላፊያ ነው አልመሰላ ኺላፊያ ሳለ ሳሊህ አለው የለም ወላሁ አለም አላህ ነው የሚያውቀው ወዛዱ አንሁ ወዛዱ አንሁ መን ከዘበ ቢሂ ቢልሐውድ በለው ወላሁ በመካከል ከቷል አይዋ ይመለሳሉ መመለሳቸው የማይቀር ነው መመለሳቸው የማይቀር ነው ነገር ግን ክላፍ ያለበት ለሳሊህ ሐውድ አለ ወይ የለም በሚል ሐዲስ ነው ሐዲሱ ዑለማዎቹ ተስሂህ የሚያደርጉ ናም ለሳሌህ ሐውድ የለም ይላሉ ይህ ሐዲስ ትክክል ነው የሚሉ ሰዎች ለሳሌህ ኩሬ የሚባል የለም እሱ ጓዱኛ ውስጥ የራሷ የራሱ እንትና የግመሏ ግት ነው እንጂ ሌላ ነገር የለም ይላሉ አላ ኩልን እዚህ ላይ ደግሞ ማ- ማ ደረይና ወማ- زاد بيان سؤال مم. أستاذ واستواءه معنى الحديث موضوع ومن ومعنى الحديث موضوع أخرجه الأقيلوي في الضعفاء وعنه ابن الجوزي في الموضوعات طيب وقال حديث الموضوع لا أصل له السوء على ما نوروز للسؤال اللي من باله حديث دمو المسألة خلافية المهم عند دزانو ما نعرف إيشي من ويزداد عنه المرتدون إلى مرتدون شو كذا ملسان ይመለሳሉ የጨመሩት ነው አዮ ሙርተዶች ማለት በሐዲስ ላይ ሙብተዲአ እዚህ ላይ በአሁኑ ነው ሐዲስ ላይ ነው የጨመሩት والله ነው። من اهل البدع بلو مرتد ማለት من اهل البدع ማለት እኮ ነው እዛው ላይ እም ወይዛዱ የሚጨምሩ ማለት ነው ايه ها وصححه الألباني في غير ذلك. እም ከምን ከነ አ እሱ እንትና እኮ ነው የመጀመሪያ ነው እሱ። እሱ ሌላ ነው እ ምን እያልክ ነው እ ወ- ወዩዛዱ عنه المرتدون ይመለሳሉ፣ እሺ። الذين ارتدوا አይዋ ቢድአን የሰሩ ማለት እኮ ነው እንጂ እንትና አይደለም እም ሐዲሱ ላይ የጨመሩትን ሰዎች አይዋ ለመጥቀስ ነው ሙብተዲ ወአለይኩም ሰላም ሙብተዲ አሁን ማለት እኮ ሰዎች ነው እንጂ እንትና አለው እም ወአለይኩም ሰላም እንዴት ነው ሰላም ነው እም ያው እዚህ ላይ አልገባችሁ እናንተ ሐዲሱን ተው ወዛዱ የሚለው ይመለሳሉ ማን ከዛቢሂ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ያሾፉት ማለት እኮ ነው ወይም ውሸትን ደግሞ የቀጠፉ ሰዎች ደግሞ ይመለሳሉ ሀውድ እንዳይጠጡ ወሁም ይላል እዚህ ላይ ምን አህል ቢድዓ ባለው እዛ ላይ አለው ይኸው እዛ ላይ ምን አህል ቢድዓ አይልም እንዴ ሙርተድ ማለት ብሎ ከዲን ሙሉ የተመለሰ ሳይሆን ቢድዓን የሰራ ማለት እኮ ነው እዛ ላይ ጽፎታል እንዴ ግልጽ ነው ያልገባችሁ عند ትገባችሁ ቁጥር ላይ ያለው وصح ذلك من حديث السمرة قال قال رسول الله صلى الله عليه وسلم لك تعليق له تعليق له طيب، إن لكل نبي حوضا وإنهم يتباهون أيوة زلا يتباهون فكا كرالو شيء وإني لأرجو كرالو ما تكون شيء لأني موضوع على شيء أكثرهم واردا أيوة أبزانيا دمو يعني أمتي دمو بركات تندرون مفلقوا ما تكونوا نبي صلى الله عليه وسلم يتباهون يتفاخرون ما تكونوا على ኩል ለሷሊህ ሀውድ አለው የለም በሚል ላይ መሰላ ኺላፊያ አህል አቂዳ አንዳንድ ለማዎቹ ደግሞ ለሱ የለም ይላሉ ሌሎቹ ደግሞ አለ ይላሉ አልመሰላ ቁልቱ ለኩም ኺላፊያ እዚህ ላይ እሳቸው ደግሞ ሀዲሱ ደዒፍ ይላሉ ከአንዳንድ ለማዎቹ እንትን አወዝዶ ነአም ወልሐስሉ በዚህ ለምንድን ነው እንደዛ የተባለው ፈካነ ያሱ ናቃው ግመሏ ብዙ ሰው ነው በየቀን የሚጠጣው በዚህ ዱንያ ላይ ያለው ማለት እኮ ነው ከማ እነ ሙሳ በዚህ ተመልሶ ደግሞ ሰዓቅ የሚባል መብረቅ ወይም ተ- ወይም ደግሞ ራሱን ማሳት እሱን አይገጥመውም ለምን በአዱንያ ላይ ደግሞ ሰዓቅ እሱን ይዟል መና وكذلك صالح النزان على كل المسألة خلافية بين أهل العقيدة والقول الراجح الذي عليه الأئمة ለሳሌህ ሐውድ አለ ይላሉ ለሳሌህ ሐውድ አለ እንደ ሌላ ነብይ ይላሉ አልሙሂም ለሳሌህ ሐውድ የለም የሚሉ ሰዎች ሐዲሱን ሰይ አድርገው ነው ضعيف አይደለም ይላሉ እና ዑቀይልና ሌሎችን ሰዎች አይከታተሉም ሐዲሱ ሰይ ነው ይላሉ ሐዲሱ ضعيف የሚለው ለሳሌህ ደግሞ ሐውድ አለ ይላሉ والله አለም تمكين ሰላም ናችሁ አቡ ፋጢማ እንዴት ነው ይበቃል ለበረካት ትበቃለች እኩኛው ጠይብ ቃለ አልሙአሊፉ ረሂመሁላህ ያልገባችሁ መጠየቅ ነው። ሳናልፍ በፊት ያልገባችሁ መጠየቅ ነው። ምንድን ነው ያልገባችሁ? እስኪ አይዋ የቱኛ ጋር አይዋ ለም የቱ አልተረጋገጠም። እኔ በሚያውቀው ይላል ሼክ ሳል ፈውዛን እዚህ ሼክ አልአልባኒን እስቲ እናያለን። እዚህ ላይ በሀዲስ ላይ የሼክ አልአልባኒ እናያለን። እሳቸው ናቸው አህሉል ጀርህ ወታዲል እናያለን። ወይም ሌላ ሰው አይቶ ይኗል ማለት እኮ ነው። እሳቸው እንደዛ እያሉ ነው። አላኩል አይ ለሳሊህ ዐውድ አለ የሚሉ ሰዎች ሐዲሱ ትክክል አይደለም ያሉ ይሄን ዋብህ ነው ይህን ሀዲስ ሰፊ አይደለም ፈኢነ ሀውዶ የምለው ትክክል ሀዲስ አይደለም ያሉ እነ እና ሌሎች ሰዎቹ ደግሞ እብኑል ጀውዚ ضعيف ያሉትን ደግሞ አይቀበሉም ዋዝኖ ለሳሌህ ሀውድ አለ የሚሉ ሰዎች ሐዲሱ ትክክል አይደለም ይላሉ ዋዝህ ነው መሰለኝ እሺ ይበቃል። ቃለ አልሙአሊፉ ረሂመሁላህ ወልኢማኑ ቢሸፋአቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ፍርቃዎቹ ፍርቃዎቹ ሀውድ ይላል እዚህ ላይ አሁን መጥቶልሃል። አንተ እንትና በደንብ እንትን አላልኩም እንጂ መን ከዘበ ቢሂ ምን አልሙርተዲን አይ ሀውድ የለም ብለው ካላደረጉ ሙርተደሮች ሙርተድ እዚህ ላይ ቢድዓን የሰሩ ሰዎች ናቸው እንጂ አመል ኩፋሩ ላ ያቅረቡን ሙርተድ ማለት ካፍር ማለት እኮ ነው። لا يقربون በለው ኩፋር እሺ ስለገባችሁ ነው መሰለኝ ዝም የምትሉ ማሰነ እሺ የለ ቅራው قال المؤلف مم. رحمه الله والإيمان بشفاعة رسول الله صلى الله عليه وسلم للمذنبين الخاطئين الخاطئين يوم القيامة وعلى صراطي وعلى صراطي يخرجهم من جوف جهنم في جهنم وما من نبي وما من إلا وله شفاعة, شفاعة وكذلك الصديقون والشهداء والصالحون والله بعد ذلك تفضل كثير على من نعم كثير على من يشاء والخروج من النار بعد ما احترقوا وصاروا من فهما على زلاي فهما كسلمان قال مؤلف والإيمان من أصول أهل السنة والجماعة الإيمان بشفاعة رسول الله صلى الله عليه وسلم الساتشو أما لا جنة تاتشو شمغانة تاتشو ما نورون دمو ما منو يساتشو شفاعة ما نورو ما منو واجبنا واجبنا بتلايم للمذنبين وانجل لسروا ما تكونوا الخاطئين بسات وانجل لسروا سووج أيوة شفاعة الدرق الله تشوال شمغانة الدرق الله تشوال ما تكونوا قياما كان طيب እዚህ ላይ ወደዚያ ሳትሄዱ በፊት ሸፋዓ ረሱሉላህ ሰለላሁ ዐለይሂ ወሰለም አለው ሊልሙዋሂዲን በተለይም ጀሃነም ውስጥ ለገቡ እንዳወጣቸው ስራት ላይ ሰሞ ስራት ላይ ደግሞ ያሉ ደግሞ ወዲያው ደግሞ ከስራት እንዲያልፉ ሌላ ደግሞ ማህሸር ላይ ደግሞ ሂሳብ በነሱ ላይ ያልተደረገ ሰዎች ሂሳብ ቶሎ ብሎ ተደርጎባቸው ወኢማ ለልጀና ወኢማ ለናር እንዲሄዱ ማለት እኮ ነው ሸፋዓቱ ከፊራ የሳቸው ሸምጋይነት ብዙ ናት አይዋ الشفاعة هو ارس- استرسال شخص بوساطة فيما بين الأول والثاني استرسال شخص أيوة فيما بين الأول والثاني ايش أو هو طلب ሌላ ቦታ ጠለብ ما تكون أهل التوحيد አሁን አቂዳዎቹ طلب أيوة العفو للغير طلب العفي للغير بلو طلب العفي للغير بشريعو طلب العفي للغير ما تكون وعلى الصراط صراط لا يعلم دمو شفاء ندرق الله ويخرجهم من جوف جهنم كجهنم دمو أيوة كجهنم وسط ويم دمو كجهنم هود اندوتو كجهنم ماكل اندوتو ما تكون صراط يدرقو بين الجان والجنة نعلم دي صراط يدرقبت بين من بين الجنة والنار ስራጥ የተደረገው በይነል ጀነት ወናር ነው። ከዛ ወሰጥ በለው አንተ ጀውፍ የምትለው አማት ነው። ግልጽ ነው። አትናገሩም እንዴ? ያልገባችሁ ከሆነ ጠቅኛላችሁ። ምን አገባ? እሺ ወአኽርጁሁም ሚነን እያ ሚን ጀውፊ ጀሃነም ከጀሃነም ወሰጥ ወይም ደግሞ ሆድ ማለት እኮ ነው። ከዛ እዛ ላሉም ደግሞ እንዲወጡ ይደረጋል። አይዋ ጀሃነም ውስጥ የገቡ ማለት እኮ ነው። አንዳንድ ለማዎች የሚፈስሩት በጀሃነም አይዋ ድልድል ላይ ያለውን ደግሞ ከዛ ወዲያው አይዋ ኢለል ጀነቲ እንዲ እንዲኬዱ ይደረጋል ወይም ያወጣቸዋል ማለት እኮ ነው። ወማ ምን ነቢይን ኢላ ኢላ ወለሁ ለእያንዳንዱ ነቢይ አልነበረም ምን በቀር ሸፋ አለው ማለት እኮ ነው። እንደ ነቢዩን ግን አይደርስም እንጂ የነቢዩን ሸፋ ግን አይደርስም። የነቢዩን ሸፋ አይደርስም ማለት እኮ ነው። طيب وعليكم السلام ورحمة الله وبركاته وكذلك الصديقون والشهداء أيوة طيب إن زين نمو شفاء أما لا جنة الله تشاو أو نتم من ناقر ما تكونوا فيما أخبر به رسول الله صلى الله عليه وسلم صديق مالت الذين صدقوا الكتاب والسنة وآثار السلف أو نتدرقوا يا رقاق قطماتنا والشهداء في أرض المعركة شهداء في سبيل الله ما تكونوا انجي الغريق شهيد والمبطون شهيد والطاعون شهيد أيوة والحريق شهيد شهيد دون شهيد ማለት እኮ ነው እነዚህ በሌላ ሀዲስ መጥቷል በውሃ የሞተው በእሳት ቃጠሎ የሞተው ወይም ደግሞ በእርግዝና የሞተች ወይም ወልዳ በዛው ሌላ ደግሞ ወይም በኮሌራ ወይም በአንዳንድ በሽታ የሞቱ እነዚህ ሸሂዶች ይባላሉ ሸሂድ እንደሆነ ሸሂድ ነው እንጂ ያኛን ሸሂድ አይደርሱም قلت عن يعني أن شهيد إذا سم لماذا سموا شهيدا لأن الله أيوة إي الله يا يا يا تشون بزان ساسموتو وحاضر الملائكة ملائكة نمو أيوة الزلاي أيوة يمسكرون سموتو من والصالحون دقاقوش سوش ما تكونوا أما الشهداء بون سعد ما بين المعركة في الجهاد يا كلمة الله يا الله نقدر دمو أيوة كفل ما درجة يوطو نونجي ما نيام صار الله ለሀገሪ አሁን እኔ አድው የምትመልስ ከሆነ ወዲፋውን ልወጣን ነው እንጂ ከሀገር እየተከላከልክ ነው እንጂ እየከለከልክ ነው እንጂ ላ በዚህ ላይ አጅር የለም ወይም ኤርትራን ሄደ አሁን ከነሱ ጋር መዋጋት አው በዚህ ኬንያን የሚመጡትን እነሱን ከነሱ መዋጋት እሺ ምንድነው ያኛን ሻይዋ ሸሂድ አይዋ ሸሂድ الواجب ነው ላል እንደዛ شهيد الواجب سمتا شوان شهيد الواجب قديتان يالبتن هلافتنا يتوطع ما تكونو يمي وطاسو شهيد الواجب نو جاء رجل رسول الله صلى الله عليه وسلم سل الجهاد متوطع يكيوم لا الذي لهاجر يمي واقاساون لكن يمي واقاساون لبر يمي واقاساون لتكون كلمة الله هي العليانو የአላህን ቃላት ከፍ ለማድረግ የሚሞት ሰው ማለት እኮ ነው በአሁን ሰዓት ሸሂድ ፍልስጢን ይላሉ የፈለስጢን አሁን ሸሂድ ይላሉ ይገተን هذا اللفظ ለማዎቹ ትንሽ በዚህ ላይ ሸሂድ ትክክል ነው ይላሉ አሁን ይሄ ከይሁዶች ጋር ስለሆነ ትክክልና ሸሂድ ይላሉ على كل نحن نسكت አላ አቁል ግን አንዳንድ ዑለማዎቹ ይላሉ ከእስራኤሎችን ጋር የሚዋጋ ሰው ናም ናም ሸሂድ ነው። አልሙሂም አርዘል ማዕረካ ለምንድን ነው? ኢዛ ካነ ቤተል አቅሳ ከቤተል አቅሳ ለመከላከል ከሆነ ፈሁወ ሸሂድ ነው። ትክክል ነው። ቤተል አቅሳ እንዳትያዝ እንዳትወረወር በነሱ እጅ ነው ያለችው በአሁኑ ሰዓት ፈሃዛ ሸሂድ ይባላል። ናም አማ ዝም ብሎ ለማንኛውም ነገር ላይ شهيد مالته بتعم كبد لال والله أعلم قلت انا نعم؟ طيب ولله دمو لا صديق أوشم لا شهداء أوشم نزيد مو عمالا جم يا إيه، شام كانت لنا سمي ستال ما تكون إلا بإذنه الله تفكروا سوي ستال والله ولله بعد ذلك تفضل كثير على من يشاء الله لفلق براس ترفات ለፈለገ ሸምጋይነት ይሰጣል ማለት እኮ ነው። ለፈለገው ሰው የፈለገውን ሰው ደግሞ ከጀሃነም እንድድን አይዋ እንዲወጣ ያደርገዋል። ወሃዳ ሚን ረሕመቲሂ በራሱ ትሩፋት ማለት እኮ ለብዙ ሰው ደግሞ ይቅር ይላል። ወልኩሩጅ ሚን ናር ከጀሃነም እንዲወጡ ደግሞ ሸፋ ይደረግላቸዋል። ባዕደማ እህተረቁ ከተቃጠሉ በኋላው ወሳሩ ፈሕመን ፊሕመን ማለት እኮ ነው። እዚህ ላይ ከሰል ከሆኑ በኋላ ማለት እኮ ነው። ፊህም ማለት ከሰል ማለት እኮ ነው። ከሰል ራሳቸውን ደግሞ ከተቃጠሉ በኋላ ከጥቁሮች ማለት እኮ ነው ሊያخرجوا من النار ከጀሃነም ይወጣሉ ማለት እኮ ነው ከጀሃነም ይወጣሉ ከጀሃነም ይወጣሉ ማለት እኮ ነው طيب ወሊላሂ ለአላህ ደግሞ ብዙ ሰው እንትን አለው ማለት እኮ ነው አላህ ትሩፋቱ ብዙ ነው የፈለገውን ሰው ደግሞ أيوة والذي جهنم قبتو اندنور مخالدا مخلدا من ኻሊዲን እዛ ውስጥ ለሚቆዩ ዘላለማዊ ዘመን ለሚኖሩ ከጀሃነም እንዲወጡ ይደረጋሉ ማለት እኮ ነው ወላሁ አለም طيب እሺ في سؤال امم الشرط من أصول ማብራሪያ ማለት እኮ ነው እሺ من أصول أهل آه، أهل السنة والجماعة أهل السنة إيش؟ أهل السنة والجماعة والإيمان الإيمان. بالشفاعة بشروط التي ذكرها الله جل إلا من وعلا أذن له الرحمن አን ተኩነ ቢኢዝኒሂ አወለና መጀመሪያው አላህ ከፈቀደልህ ነው። ዝም ብለህ ተነስተህ መናገር አይደለም። አላህ ከፈቀደልህ ናም እሺ ወአን የኩነ ለሱ ሸምጋይነት የምጠይቀው ሰው ለሱ ሸምጋይነት የምጠይቀው ሰው አማላጅነት የምጠይቅለት ሰው ምን አህል ኢማን ምን አህል ዋህዳ ምን አህል ዋህዳ አህል ተውሂድ መሆን አለበት። አህሉል ኢማን የሚለው እዚህ ጋር من أهل التوحيد መሆን አለበት ለሙብተዲአ ሸፋ አይደረግም እ ለሙብተዲአ ሸፋ አይደረግም እም أما إن كان المشفوع فيه من أهل الكفر فإنها لا تقبل فيه تقبل الشفاعة. شفاعته መቼ ማን ማን አስጠግቶ ነው እሱን እም አህሉል ኩፍር ሙብተዲአም እዛ ውስጥ ነው ከነሱ قال تعالى እም فما تنفع فما تنفعهم شفاعة الشافعين አሉ ለማሆኑ ቁርአንም እንደዛ ይላል ፈማተንፈው አጠቅማቸውም የሸምጋይ የሸምጋዮቹ ሸምጋይ አይጠቅማቸውም የሚለው አሉ ለማሆኑ የሚፈልጉ ከሆነ በለው እዛ ላይ የሚፈልጉ ፈማተንፈው አጠቅማቸውም ሸፋአቱ ሸምጋይነት አሻፊዒን አማላጅነት ለሚጠይቁ አማላጅነት ደግሞ ምን አጠቅመው የሚለው ለማሆኑ መጥቶ ይናገራሉ አይ የሚያስቡ ከሆነ በለው መስሉ ኩፋሮቹ እንደውም በአላህ ዘንድ ደግሞ አይዋ ሸምጋነት የሚፈልጉ ከሆነ የለም ማለት እኮ ነው። ይሄ ፍላጎቱ ነው እንጂ ወለይስ ሐቂቃ አይደለም። ፍላጎቱ ነው እንጂ ወለይስ ሐቂቃ አይደለም። ጠይብ እሺ ቅያማ ቀን ማለት እኮ ነው። ማሊዛሊሚነ ራሳቸውን ለበደሉ ዙልም ለሰሩ ማለት እኮ ነው። በቢድዓን ደግሞ ከንቱ ራሳቸውን ያሳለፉ ሚን ሐሚም የሚን ቀሪብ ይንበለው ሚን ቀሪቢን በለው ሚን ቀሪቢን የእሱ ዘመድ ምንም የለውም። ሐሚም ሆኖ ደግሞ ለሱ የይዋ ተወካይነት እንደ ተወካይነት የሚቆምለት ሰው የለም። ተወካይ ሐሚም ቀሪም ማለት እኮ ነው። ወላ ሸፊዕም በለው አማላጅነት የለም ለዛሊሞቹ ይዋ የቅርብ ዘመዳቸውም የለም። የቅርብ ዘመድ ማለት ነው። አውሊያም ሆኖ ደግሞ ለነሱ ደግሞ ሸምጋይነት የሚጠይቁ ወላ ሸፊን ሸምጋይም የለም። ይጣኡ እሽ የሚባል ማለት እኮ ነው። አላህ ዘንድ ሄደው ያ ይሄ ሰውየው ደግሞ ጀሀነም ውስጥ ገብቷል አውጣ ብሎ የሚጠይቅለት ሰው የለም። ለአጠቃላይ አላኩልን ለዛሊሞች ራሳቸውን ለበደሉ ማለት እኮ ነው። طيب እሺ فالكافر ليس فيه شفاعة ليس أهل الشفاعة أبداً. አይደለም አበደን فالكافر ليس أهل للشفاعة ካፍር ደግሞ ለሸፋ ለሸምጋይነት ደግሞ አስል አይደረግለትም። واما المؤمن فان شفاعته ثابته في لا مؤمن لا مو واحد بلو مو واحد بلو لماذا فسرنا المؤمنين الموحد؟ عن اني مؤمن هنا بدائم مسرى الله لان مؤمن مؤمن هنا بدائم مسرى الله واضح هنا نعم؟ لكن تكلم يا مؤمن دمو لسو شفاعة ترقاقتها شيء ترقاقتها ل وكل مؤمن وكل مسلم مؤمن وكل مؤمن مسلم وليس كل مسلم مؤمنا الذي آمن بالكتاب وبسنة رسول الله صلى الله عليه وسلم وباليوم الآخر وقدر خيره وشره الذي آمن بصفات الله بأسمائه وصفاته ووحدانيته وأفعاله مؤمن مالت الذي آمن بأن الله آمن به بالغيب وأن الملائكة حق والكتاب الذي نزل حق نزل أشهدن وأما المسلم آمن خلاص بذاته بس بذاته بتشانه قد يرجي يوم من الأيام مسلم هنا وأنك أن دمو لملس يشلال አንድ ቀን ሊመለስ ይችላል ማለት እኮ ነው ፈርቁን ኢስተስላም ሙእሚን ሙስሊም ማለት ኢስተስላም ማለት እኮ ነው አይዋ የተጎተተ ማለት እኮ ነው አላህ ያለውን ነገር ደግሞ የሚከተል ማለት ነው ይሄን ያህል ሳይሆን ኢስትስላም የሚደረግ ማለት እኮ ነው እንቅያድ ትስስር ያደረገው ነሲዎቹም መሰረጃ በመሰረጃ ይሰራል። ነገር ግን ለይሰ ካሚለን ለዚህ እኮ ነው ወኩሉ ሙእሚኒን ሙስሊሙን አይ ወኩሉ ሙስሊሚን ሙእሚን ነው ወኩሉ ሙስሊሚን ወኩሉ ሙእሚኒን ሙስሊም ነው ወለይሰ ኩሉ ሙስሊሚን ሙእሚነን ግልጽ ነው። ሁሉም ሙእሚን ሙስሊም ነው። ነገር ግን ሁሉም ሁሉም ሙስሊም ደግሞ ሙእሚን አይደለም فيهم الفاسق وهم منافق أليس كذلك وهم مرتد አለ ደግሞ ዝም ብሎ ራሱን ደግሞ እንትን የሚያደርገው والله أعلم ثابتة ተረጋግጣለች ትይዋ في حق በሳቸው ማለት እኮ ነው በነቢዩ ስላ ሰለም إذا أذن الله جل وعلا شرط الله إذن ካደረገው وعدم الشفعاء وأعظم الشفعاء وسيد ከሁሉም الشفعاء በላይ የሆኑ ማለት እኮ ነው የታ- ከሸምጋዮቹ ደግሞ በላይ የሆኑ وسيد شو- الشفعاء هو يه- نبينا محمد صلى الله عليه طيب. وسلم የጣይብ የሸምጋዮቹ የአማላጃቹ መሪ የሆኑት ማን ነው? መሪም ሁወ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ፈለው ሸፋዓቱን ኻሳ ለሳቸው ብቻ ሸፋ አለው ናም አይዋ በል ያእቲ ታህተ አልአርሽ በሌላ ሐዲስ መጠና ታህተ አልአርሽ መጥተው አይዋ ስዩድ ያደርጋሉ። ኢሽፋ ቱሸፋ፣ ወስአል ቱዕጣ ይባላል። አማላጅነትን ጠይቅ፣ ሸምጋነትን ጠይቅ ይሰጠሃል። ወስአል የፈለገው ነገር ደግሞ ለምን ኢጃባ ትደረጋለህ። እሽ ትባላለህ ማለት እኮ ነው። እሺ ሸፋዓቱ ኻሰቱን ቢሂ ወሁናከ ኻሰቱን እነዚህ ዝም ብሎ የሞቱትን አጥባሬ ሼክ ሁሴን ምናምን እነዚህ አውሊያ ምናምን የሚባሉ ለኛ ያደርጋሉ ምናምን ይላሉ ላ ኢዛ ካኑ ሳሊሂን ከሆኑ ማሻአላህ ሳሊሂን ከሆኑ ናም አማ ዝም ብለ እነዚህ ደግሞ ሸፋ በአላህ ዘንድ አይዋ ይሆናሉ ማለት ያስፈይ በጣም አስቸጋሪ ነው ጥሩ አይደለም እሺ ወሁናከ ሸፋዓቱን وهناك شفاعة يشترك እዛው ደግሞ فيها ሌላ هو ሸምጋይነት አለው ሸምጋይነት አለው የሽተርኩ ፊሃ እዛ ውስጥ የሚሳተፍ ሁወ ነቢዩና ወገይሩ ምን አንቢያ አለው ናም ኢላ መን እዝነ ለሁ አላህ ለፈቀደው ሰው ነው ሰዋኡን ካነ ሊገይሪሂ አው ልልአኸሪን قوله ቃል አላ እነ አውሊያ አላህ ላ ኸውፉን አለይሂም ወላ ሁም ያህዘኑን ትክክለኛ አውሊ ከሆነ ኢዛ ካነ ሳሌ ደግሞ ይደረጋል ሸፋ ይደረጋል ايه انا اذا كنت شايف عظيم من ايه قدم قال لكم قال نبركم قال شفاعة الزو في عرصات القيامة في عرصات القيامة قيامة وسميدا وستلالو لأن نسودمو إما إلى الجنة وإما إلى النار للموحدين بل با موحدين هونو توحيدين يازو جهنم لقبو ما تكون الله انداوت أتشو ሌላ ስራጥ ላይ ደግሞ መራመድ ያልቻሉ ለነሱ ደግሞ ሸፋ ይደረጋ- ያደርጋሉ ማለት ይጠይቃሉ ማለት እኮ ነው ሸፋአቱሁ ከቲራ የእሳቸው ሸፋ ብዙ ናት ይህን የጠየቀው ቅድም ብያለው ላላ መሸይት ለሐዋሳ طيب እሺ ايه قوله والإيمان اذا والشفاعة اذا للايوه أي الذين استوت اعمالهم مع سيئاتهم ايوه زي لا ما ነው توفيق ነው ابراهيم ነው الذين استوت حسناتهم مع سيئاتهم መልካም ነገርና መጥፎ ነገር ደግሞ ኢስቲዋ ሆነች ደግሞ ለነሱም ይጠይቃል ማለት እኮ ነው ይደረጋሉ ማለት ነው ለነሱ አይዋ ናም قوله ግልጽ ነው <laughs> طيب እሺ ቀውሉሁ- ኑር የት አለው እ قوله والإيمان بشفاعة رسول الله صلى الله عليه صلى الله عليه وسلم وسلم. للمذنبين خاطئين يوم القيامة وعلى الصراط الرسول صلى الله عليه وسلم الرسول وآدم صلى الله عليه يشفع وسلم يوم القيامة يشفع يوم القيامة ካሉ ሰዎች ማለት እኮ ነው ቂያማ ቀን ደግሞ ከባድ ደግሞ ሸምጋይነት ከሚጠይቁ አንዱ እሳቸው ናቸው አይዋ ከን አይዋ طيب እሺ بل إنه يشفع في أهل المو... أهل እሱ الموقف እሱ እዚህ ማ- كلهم እዚህ ያለው ማን ኢብራሂም ዝም ብለህ እያስቸገርከኝ ነው እንዲህ እዚህ ያለው እሺ ለፊት እሺ እም بل إنه يشفع يشفع في الموقف كلهم እዛ ለቆሙ ሰዎች ማለት እኮ ነው عرصات القيامة في المحشر محشر የት ናት እ? የት ናት አይደለም ما سألتك عن المحشر ولكن سألتك أين هي እጅን አውጥና ተናገር እስቲ የት ናት محشر أرض المحشر أرض المحشر في الشام آه طرون نعم ممتاز طيب آه እዚህ الدنيا እችኛ ናት አሁን የት እንዳላህ ነው ግን ጃተል መሽሪቅ ነው ናም እም እንዴት እንደሚያደርጋት አላህ ነው የሚያውቀው በሐዲስ መጥቷል እም ሰዎቹ የሚሰበሰቡበት ማለት እኮ ነው للحساب خلائق እንዳለው الأولين والآخرين እም በዚህ ምድር ላይ ነው በሌላ ምድር ላይ ነው የሚለው አላህ ነው የሚያውቀው አንዳንድ ደግሞ አርዱን ገይረ هذه الأرض ይላሉ ምንድን ነው የፈለግከው እ አዎ እሱ ደግሞ بعد ذلك ነው እም ቁርአኑ እንደዛ ይሰጣል። ቁርአኑ የምለው ትኛው ማዕሲያ ስለሰሩበት ደግሞ ሌላ ምድር ይጠይቃል ማለት እኮ ነው። ሌላ ምድር ትለወጣለች ማለት እኮ ነው ቂያማ ቀን። ላኪን አያው እንደዛ አይደለም ትርጉማ አያው አይዋ ቂያማ ልክ ደግሞ ይሄ ምንድነው ሰዓቅ ምናምን ደግሞ ሲመጣ ሞት ስትመጣው ምድሯ ትቀየራለች ማለት ነው እንጂ ሀል ሙሉ ምድር ነው ሀል ጁዝ ነው የሚባል ማረአይና على كل هل هو جزء ነው هل هو كامل ነው አላህ ነው የሚያውቀው ነገር ግን أرض المحشر في سوريا في بلاد الشام بلو بلاد الشام مم. والله أعلم ايش فإن الله يرثهم من الموقوف لماذا قلنا هكذا أبو فاطمة لم نزال نيو مم. نزال من علنو لأن يوم تبدل الأرض غير الأرض ملو بعد كل تناكونو بعد حساب بعد الحساب نو ዑለማዎቹ እንደዛ የሚሉ بعد الحساب ነው የተፈለገውን ከዛ በፊት እዚህ በዚህ ምድር ላይ ትሁን ሌላ ይሁን አላህ ነው የሚያውቀው بعض العلماء يرجحون أنت እንዳልከው يرجحون يلا والله أعلم ايش مم. فإن الله يريهم من أيوة الموقف ያሳርፋቸዋል من الموقف ويح- ويحاسبهم ويحاسبهم ይገመግማቸዋል እሺ لأنه የጡሉ عليهم الموقف መቆሚያ ደግሞ በጣም ስለሚረዝመው ማለት እኮ ነው እዛው አይዋ ቁመና እዛ በጣም ትንሽ ደግሞ አይዋ ስለምራዘም ለዛ እኮ ነው እሺ አላህ ደግሞ እ፣ ለነሱ ራሃ እንዳደርጉ ሸፋ ያደረገላቸዋል مع ضناك الشديد مع الضنك شديد አይልም እንዴ ضنك ማዓበንኪ ማዓበይቅ ይበለው እዛ ላይ ማዓበይቅ ከጥበት ጋር ከመጥፎ ጥበት ጋር ማለት እኮ ነው ጥበት አይዋ አይደለም ወልሐርቢ ፈኢነ ለሁ መዒሸተን ደንካ የሚለው አለ እሺ እሺ والحر الشديد ሙቀቱም ደግሞ በጣም በ- እሺ በዛው ማለት እኮ ነው እሺ ወላት والعطش ሸዲድ الشديد ጥምም በ- በጣም በዛ ማለት እኮ ነው والخوف الشديد ፍራቻን ደግሞ አል هو انا من اهل النار ام من اهل الجنه የሚለው ነው እሺ يطو- يطول عليهم يطلبون الموقف. منهم منهم يطول عليهم الموقف يطول عليهم موقف يطول عليهم الموقف موقف ال- በነሱ ላይ ደግሞ መውቅፉ ይበዛል መውቅፉ ደግሞ ቁመናው ይረዝማል በነሱ ላይ ማለት እኮ ነው። መውቂፉን ሐሽሪ የመሰብሰቢያው ደግሞ ቦታ ነው። እሺ እሱ ነው። ፈየተቀደሙነ ኢላ ኡሊል አዝሚ ሚነ ሩሱሊ ወደ ኑህና ወደ ኢብራሂምና ዒሳ፣ ሙሳ፣ ሙሐመድ ወደዛ ነው ደግሞ ሰዎቹ የሚሄዱት። የጥሉቡነ ሚንሁም ከነሱ ጋር ደግሞ ከነሱ ይለምናሉ። እሺ አየድኡላሃ አላህ ደግሞ እንድለምንላቸው አዩሪሐውም አላህ እንዳሳርፋቸው ሚነል መውቂፍ ከዚህ ደግሞ ከቁመና አላህ እንዳሳረፋቸው ማለት እኮ ነው። እሺ ኢማ ኢላል ጀነቲ ወኢማ ኢላ ናር እንግዲህ ነበርን። እሺ ፈያቱና ኢላ አደመ ሐዲስ መጥቷል እዚህ ላይ እሺ ወደ አደም ይመጣሉ። ፈያተዝሩ አይ እኔ ደግሞ እንጨበልቻለሁ አላህ የከለከለን ነገር ደግሞ ስለ በላው ለእኔ አይገባም ሌላ ጋር ሄዱ ያለው ويأتون إلى نوح تعتذر نوحም ደግሞ ምን ዑذሩ የምናገረው እሱ ምን ዑذሩ የምናገረው እ እ أيوة ليلا ونهارا ما تناو أو أنه ቀንና ማታ أيوة ሰብር አላላኩም ይሄን ያህል ደግሞ ይላል ሌላው ማዕሲያም አይናገርም ግን ማዕሲያውን አይጠቅስም ብዙ አመት ነው የጠራቸው ነገር ግን ለኔ ይሻላሉም በማለት በስተቀር የለም የሱ ዑذር ማዕሲያ ግን አልተናገረውም ነገር ግን አንዳንድ ማዕሲያ አድርጎ የሚያቀርቡ አለው በኑህ ላይ ግን እሱ ተቀባይነት የለውም ሊያነሁ ምንድነው ሊያነሁ ኑህ አለይሂ ሰላም በዚህ ስንት ነው ዘጠኝ መቶ ስንት ነው ኢላ 50 አመን ሺህ ከማለቱ 950 አይዋ ሰብር በነሱ ላይ አላራኩም ደግሞ ወለም አንተዘርቱሁም ዳዑቱ ላህ ሰብር አጥቼ ደግሞ አላህን በነሱ ላይ ለመንኩባቸው። ይሄ ነው ይላሉ እንደ እንትና የሚያደርገው የሚያቀርቡት አልክም ናም ይሄ ተቀባይነት የለውም። አላ ኩል እሱ ዑذር አይናገርም ይላሉ እ እሱ አይደለም እሱ ላ قال اني لعاصم اليوم من امر الله የምለው እሱ አይደለም ከኡማ ጋር የተያዘ ነው። እነሁ ምን አህሊ እነሁ ለይሰ ምን አህሊከ እነሁ አመሉን ገይሩ ሷሊህ አለው። የኔ ልጅ ነው አለው ብሎ ነው ጠየቀ እሱ እሱ ደግሞ ካፈር ነው። ካፈር ለካፈር ዱዓ መጠየቅ አይቻልም ብሎ ነው እንትን ያለው። ወአለይኩም ሰላም አላ ኩልን ዑذር የሚባለው የለም ላሰ አተድር የሚባለው አላየም እዚህ ጋር ዋضح ነው ይሆን እንዴት ነው የሰማችሁ? ተናገሩ ታላ ማለገት ቁድሪ ኑሂ ማለገት ኮንተራ ነው እንጂ ሌላ ነገር የለም። ያው ይሄ ማ ማ ما في العذر حقيقة كنኛ የለም። እሺ ويأتون إلى فاعتذروا ትክክል ነው ኢብራሂም አዎ ናም قال كذبت ثلاثة كذبات أخطأت ما تكون صوص شتن يتناقلكم اثنان في ذات الله وواحدة في ذاته أيوة عليه السلام قال إني سقيم له <coughs> أما الكوت بوتا ما ملك يا بوتا نالا قال إني سقيم له أيوة إمام نين أيام مين له أيام مين له وليس بسقيم ሁለተኛ ደግሞ فرأى الشمس قال ጌታዬ ይሄ ነው ጌታዬ አለው። فلما أفل እሱ ልክ ሲሄድ ሲጠፋው قال إني لا أحب الآفلين አለው። የሚጠፋው ነገር የራስ ጌታ አይደለም። እሱን ለማስተማር ላይ ነው። ኢትናን ፊ ዛቲላህ አንዷ ደግሞ ፈካነ ፊ አርድ ልአይዋ ፊ አርድ ልጀባቢራ አምባገነን ምድር ላይ እዛ ውስጥ ነበረው። ቃለ መን ሀዚህ ከባለቤቱ ጋር ነበረው ሰራ سارة نام حقيقة تكن نام قال هي أختي له في الإسلام مالت نبربت من النو زوجتي بالماء قدلال واضح نو نعم. اثنان في ذات الله وواحدة في ذاته ايشي قلت نو نعم. عذروا هي نو تكن نيا بعدي سمتاو نيا زنبلن عذر يا لهنا زنبلن ناقرم وأتونا إلى موسى إيه. فاعتذروا ወደ ሙሳ ይመጣሉ። ሙሳ ደግሞ ኢዕትዛሩ ነዓም እኒ ቀተልቱ ምንሁም ነፍሰን ፈአኻፉ ደግሞ ይፈራለው አይዋ ማዕሳ ወንጀል ሰርቻለሁ ይላል። አይዋ እና እሱም ደግሞ እንትና ነው እንጂ ነገር ግን እሱ በሐዲስ ላይ እኛ አሁን ቅድም የነገርኩህ ይሄ በሐዲስ ውስጥ አለው ነው። እሱ ለማዎች አልጠቀሱም። ናም ፈስአሉሁም ፈስአል ከቢሩም እንካኑ የንጥቁን ያለው እሱ ለእንተናኮን ለተዓጂዝ ነው ለመደከመ እንደው እነሱ ዝም ብሎ ደግሞ ወደዛ እንዳይጠጉ ለማለት ነው እንጂ ለይሰ ከዛልክ እሱ ለይሰ ከዛልክ ለይሰ ከዛልክ ግልጽ ነው የኢኽዋን ለይሰ ከዛልክ በሐዲሱ የመጣ ይሄ ነው ኤይ በሐዲሱ የመጣ ይሄ ነው Mm. ما رأينا كذي انتنا السوق نعم قال من فعل هذا بآلهتنا يا إبراهيم قال إنه فعله كبيرهم واسألهم إن كانوا ينطقون لا እንዲህ ስታየው ይሄ ሐቂቅ ከሊማን ትክክል ነው ናም ግን የሚናገሩ ለማዎቹ የሚጠቅሱት ሳይሆን ሐዲስ ነው ቅድም ያሳለፍኩሉ ኢትናኒ ፊ ذاته تعالى واثنان في ذاته عليه السلام እንደቀረ ነው የምነግራችሁ እ እንዴት ነው የሰማችሁ እናንተ አትናገሩም? ይሄን ነው በቃ እኔ እንዳልኩ ይሄን ነው ኢንሻአላህ። ሸክ የለም ምን ኢንሻአላህ ለምን ይሄ ነው ራሱ ሐዲስ ነው። አውረደሁ አልቡኻሪ ረሂመሁላህ ትክክለኛ ነው። ጀበል ነው፣ ተራራ ነው፣ አይነካም። ወያእቱነ ኢላ ዒሳ ወደ ኢሳ ይመጣሉ ፈዕተዝር ትክክል ነው ቂለ ሊ እነሁ ታኒያ ትኔይኒ ሁለት ነው እናትህንና እኔና እናትህን ደግሞ እያመለኩ ነው ወይም እኔን እያመለኩ ነው ስለዚህ ደግሞ አልችልም ለኔ አይገባም አይዋ አይዋ ኢዘን ማዕሲያ አለብኝ ማለት እኮ ነው እሺ ምንድነው ዋضح ነው ያኸዋን ኢዛ ካነ ጥያቄ ካላችሁ ጠይቁኛ በልባችሁ አናቁመችም ዘይቤ آه. ويأتون إلى محمد صلى الله عليه وسلم آه. فيقولوا أنا لها أنا لها ثم لا ثم يأتي ويخر ويخر ساجدا ويخر ويطقع ساجدا أقوم بصومات تكون شيء تحت عرشي عرشي سر نعم لأنه لا يشفع لأحد إلا بإذن الله لا الله دمو لأنه لا يشفع لا يشفع أما لا جنة متأيك إلم ሸምጋይነት የሚያደርገው ሰው የለም አላህ ለሚፈቅድ- ለሚፈቅድላቸው ሰዎች በስተቀር ማለት እኮ ነው فهو يخ- የክር فهو ይወድቃል يخر ሳጅደን አንገቱን ويدعو ደፍቶ ማለት እኮ ነው ربه እሺ حتى يقال حتى يقال له እስከሚባል يا محمد እርፈው ارفع رأسك وسل ያ ሙሐመዱ ሙናዳ እሺ وسل, ሙናዳ ሙፍረድ አልአመር ዓለም ያ ረጅሉ እሺ وسل تعطى يفلكو نغر طيق لمن واشفع واشفع أما لاجنا طيق دمو يستال ما تكون فياتونا فيأذن الله له بالشفاعه فيأذن الله له بالشفاعة الله دمو يفكر لتال دمو شمغانة طيق ما تكونه فيشفعوا في أهل المحشر آه، لأهل المحشر لأهل الموقف بلو زالك أمو سوش دمو شفاعة شمغانة طيق قال ما يدرغال يا درغال ايشي في أن ينتقلوا من المحشر إلى إلى الحساب ይሄ ወደ ሂሳብ ደግሞ እንዲ- እንዲራመዱ ማለት ነው እንዲጓዙ وهذه هي الشفاعة ዑዝማ العظمى التي እዛ ስር فضل ሄዶ ደግሞ الله አርሽ ስር ወድቆ አላህም ማለማን ትልቋ ሸፋ እችኛው ናት ትልቋ ሸፋ እችኛው ናት ማለት እኮ ነው እሺ التي فضله الله بها على خلقه ይህ አለቲ ምን አለቲ ፈተለሁ ላሁ ቢሃ አለ እሳቸውን ደግሞ አላህ ደግሞ እንዲበልጥ ያደረገው ማተኮ ነው ከሌላው ከሌሎቹ አንቢያዎች ሌሎቹ አንቢያዎቹ ዙር ይናገራሉ አለይሰ ሳሊህ የለም ነቢ የለም ሹዒብ የለም ዙልክፍል የለም አይዋ ሌላ ኢድሪስ እና ኢልያስ የለውም ላ አንጋፋ የሆኑ አንቢያዎች ማትኮ ነው አንጋፋ የሆኑ ጭንቅም ያዩት ማለት እኮ ሌሎቹም ቢያዩ እንደነሱ ጭንቅ ያዩ ማንም የለም ስሙ ኡሉል አዝሚ لأنهم أيوة أوذوا في سبيل الله أكثر من غيرهم بلو لأنهم أوذوا في سبيل الله أكثر من غيرهم إيش ها ها ሁሉም ነው ኢማ ኢለ ጀና ወኢማ ኢለ ናር ለሁሉም ነው እዛ እንዳይቆዩ ማለት እኮ ነው እም፣ ሙስሊሞች ብቻ አይደለም የሚቆሙት ማህሸር በሀዲስ መጥቷል። ሀታ ሀይዋኖቹም ይቆማሉ። ደግሞ ወዲያው ደግሞ እነሱ ሂሳብ ይደረጋል። ያ ነው ሀይዋኖቹ ሀይዋኖቹ እንስሳዎቹ ወዲያው ሂሳብ ይደረጋል። ሂሳቡ እንዴት እነሱ ቀንድ ያለው ቀንድ እዩ ከቀንድ ካለው ይወሰድና ቀንድ የሌለው ሰው ዳው ላይ ይደረ አይዋ ላም ላይ ይደረጋል። ወይም ደግሞ ግመል ላይ ይደረግና አይዋ ትወጋለች። ራሷን ቅሳ ካወጣች በኋላው አይዋ ፈየኩኑ ሀባአን መንሱራን እንደ አፈር ወይም አዋራ ሆኖ ይቀራሉ ማለት እኮ ነው። ግልጽ ነው፣ ሐዲስ ነው ይሄ። تلك الموقف አዎ نعم مثل 50 عام نعم እንደዛ ነው እንደዛ ይው ለይስ 50 ሺህ ይቆማሉ ማታ ሳይሆን እንደዛ የሚቆሙ ከሆነ እንደዛ አይነት ይቆማሉ ማለት እኮ ነው። ለይስ ነው 50 ሺህ አይዋ ይቆማሉ ማለት ሳይሆን ሚስለ ዛሊከ በለው ሚስለ ዛሊከ አንዷ ደግሞ እንደዛ አይነት አንድ ቀን ራሷ ደግሞ በኢትዮጵያ በአዱኒያ አቋጠር እንደዛ ትመስላለች እንጂ 50 ቀን 50 ሺህ አይደለም። ጥሩ ሰዋል ወጂህ ነው። ትክክለኛ ሰዋል ነው። ናም ለው የቁሙና ሸፋ ባይደረግ ኑሮ ናም 50 ሺህ ይቆማሉ እዛው። ወላኪን ሸፋ አማላጅነት ሸምጋይነት ስለተደረገላቸው ወዲያ እኮ ነው ከዚህ ደግሞ ብዙ እንዳይቆሙ እኮ ነው ደግሞ ሸፋዓ የሚደረግላቸው ጠይብ ሀምሳ ሺህ የምንላቸው ከሆነ ማን ኢብራሂም ነው ሀምሳ ሺህ የምንላቸው ከሆነ የነቢዩ የአንቢያ ሸፋዎቹም የሉም በዛን ሰዓት የለም ምንም ጥቅም የሉም ማለት እኮ ነው በዛን ሰዓት እሺ የለም قال تعالى ومن الليل فتهجد به نافلة لك ተነስቶ ማታ ተራ እንትና የሚሰግድ ያለው محمودا እዛ ነው ያለው ዩኒቨርሲቲ የምታድረው ከእናንተ ሌሊት የሚሰግድ ሰው አለ ومن الليل ከማታው ደግሞ ፈተሐጀድ ቢሂ ትንሽ ደግሞ ልፋ ማልፋት ልፋ ማለት እኮ ነው። አይ አይዋ ራስን አጠንክር ታታሩን አይዋ إيه به أي بالقرآن ما تكون بالليل فتهجد به بالليل نافلة زيادة لك الله دمو أمرو يا ناس اللهال زيادة لك ولو نافلة لك يملو عسى أكيك الحق أنو اي يبعثك ربك مقاما محمودا الله دمو أنت من ساتو حق أنو الجلال بطروبو تا الله أنت من ساتو لال مقاما محمودا شفاعة العظمى تحت الأرش ما تكون أتنيانو يتمزقنو አይዋ የተሞገሰው ቦታው አላህ የተሞገሰበት ቦታ አላህ አንተን ለማንሳት ደግሞ ይከጃልና ይከጀላል። ስለዚህ ደግሞ ተሐጁድ ተነስተህ ስገድ ማለት እኮ ነው። ወሰላቱ ሌይሊ ሐቁን ዋጅቡን ፊ ነቢይ ስላ ሰለም ወሰላቱ ሌይሊ ዋጅቡን ፊ ሐቅ ነቢይ ስላ ሰለም ያ አዩሃ ልሙዘሚሉ ቁም ሌይላ ኢላ ቀሊላ ወይዋ ወሱና ፊ ኡመቲሂ በሳቸው ላይ ግዴታ ነው። ይይ ሰላቱ ሌይል በሳቸው ላይ ግዴታ ነው በኡመቱ ኡመት ላይ ግን ሱና ነው والواجب والسنة مؤكدة على حفظ كتاب الله በተለይም ጣሊበ العلم ላይ አይዋ ይጠነከራል ይወደዳል ማስገድ ይወደዳል ማለት እኮ ነው። አይጠላም። ሁል ጊዜ ተነስቶ ማስገድ አይዋ ናም እሺ የላ እም ውትር ሱና ነው። ሱና ሙአከዳ ነው። በተለይም በተማሪ ዕልም ፈላጊ ላይ ዋጅብ ነው። ቁርአን ለሚያፍስ ሰው ተነስተው ሙራጃ ማድረግ ሰላቱን ሌይል በጣም ጥሩ ነው። ከሚሰግዱ አላህ አላህ አድርገን። أقوال شاذة علو نعم أقوال شاذة والعيني على قائي وعلى طلب الحديث يالن دي እንደው ደግሞ በተለይም ደረሳ ኢልሚ ፈላጊ ላይ ይጠናከራል። እኔ የምለው طيب ዝም ብሎ ዋጅብም አለም ሱና አለም በዚህ መካከል ነው የሚሉ ሰዎች እንደዚህ በልና ጠይቃቸው። ያ ቃል አብዱላህ አብዱላህ ብን ዑመር ላ ተኩን ሚትለ ፉላኒን ካነ የቁመ ለይለ ፈተረቅ ያመ ለይል እንዳትሆን አንተ ሆይ አብዱላህ ብን ዑመር እንደ እከሌ እንዳትሆን አንድ ቀን ተነስተው እምቆም ሌላ ቀን የምተው እንደዛ እንዳትሆን ጥሩ አይደለም። ሁል ቀን ቆም ይላል። ዋጅብም ሱና አይደለም በዚህ መካከል ነው የሚሉት። እንዴት ነው አድላቸው በዛን ሰዓት እንዴት ነው? አይነሆኑ ሱና ማከዳ ነው ተለይም ዋጅቡን ፊ ሐቅ ረሱል ላ ስላ ሰለም ዋድህ ነው። በሳቸው ላይ ዋጅብ ነው፣ በእኛ ላይ ሙአከድ ነው ሙአከድ ነው። ብዙ አሀዲሶች ነው በዚህ ላይ አሁንም ደግሞ طيب ان الله ينزل الى سماء الدنيا بحاله الله ለሱ የሚገባው ልቅና ያለው ለሱ የሚገባ ይወርድና ወደ ሰማይ ዱንያ መን የስአሉኒ ይላል በዛን ሰዓት የምጠይቀኝ ሰው አለ እንዴ ደሃ የሆነ ሰው አለ እንዴ ሐጃ ከኔ የሚፈልግ ሰው አለ እንዴ ምህረት የሚፈልግ ሰው አለ እንዴ በእኔ የሚጠበቅ ሰው አለ ወይ طيب ايوه والوتر اي ውትር ዋጅብ ነው ዊትር ዋጅብ ነው። እስቲ በነስ ነው አሁን እነዚህ ማን ነው ኑር አሁን እስቲ ጠይቃቸው እስቲ በዚህም እንትን አለን በዚህ ያለ የትኛ ነው እስቲ አቋል ዑለማ አንከተልም ሐዲስ ነው የምንከተለው በትክክለኛ ዑለማ ሱና ደግሞ ያጠነክራሉ ያጠብቃሉ ደግሞ እነሱ እንዳለ ማድሪ ሰዎቹ ደግሞ ሌሊት እንዳይሰግዱ የሚፈልጉ ሰዎች ካልሆኑ በስተቀር ጥሩ አይደለም። ጠይብ ሰለፎቹ ደግሞ ምን ያሉ ወኩና ኑመይዙ እንለያለን ሰዎቹን ደግሞ በኒ አደም በዛን ሰዓት በዘመናችን የነበሩት ማታ ደግሞ አይወ ጠዋት ሲወጣ ደግሞ ፈገግታውን ወዝ አለው ደግሞ ላይ የሚሰግደውና የማይሰግደውና ያለ ይላሉ። አለይስ ምን ሱነተ ሰላፍ ደግሞ ስንቶ ሴቶች ነው ተነስቶ ደግሞ ከኔ ጉዳይ አለ ወይ ባለቤቴ ተነስቼ ሌላ ልሰግድ ነው ፈካነ ሙአከድ ነው በለው እዛ ላይ ነው ሙአከድ ነው እንደዛ ብሎ የሚናገር ለዓለ ሙምኪን ሐዲሱን አላወቀውም ወይ ኡማ ደግሞ ከአላህ ጋር እንዳትያያዝ የሚፈልግ ሰው ነው ወይማ ጃህል ነው ومن الليل فتهجد به طيب ለሳቸው ካስ ነው ለኡማ ሱና ሙአከዳ ነው ማስገዱ ይመረጣል ሳይሆን ይወደዳል ቢማዕና ቢማዕና ሱና በለው ቢማዕና ሱና ሙአከድ ነው እንደዛ ሰው ደግሞ ማታ ተኝተው አራት ሰዓት ሁለት ሰዓት ተኝተው ምንም አንዲት በሌላ ሀዲስ ደግሞ ተነስቶ አላህን ያልዘከረው ከለዚ ባለ ሸይጣኑ ፊ ኡዙነይህ ለሱይ ብቻ አዳን አላሁ አክበር ሲባል ተነስቶ እንትና የምለው ሰው ለአለ ሸይጣን ደግሞ ባላ ሸንቷል ማለት እኮ ነው በራሱ አይዋ ጆሮ ላይ ኢዘን ጥሩ ነው እንደዚህ لعل إن شاء الله ولكل وجهة وموليها نلم بذي لا نور حق واجب في حق رسول الله صلى الله عليه وسلم وسنة مؤكدة في أمته بلو لعل كتاب ደግሞ እንደዚህ የሚሉ ዑለማዎች አሉ ሰምታችኋል እንደዚህ ዋጅቡን ፊ ሐቅህ በለው በሳቸው ላይ ዋጅብ ነው ወሱና ሙአከዳ ፊ ኡመቲህ በለው እንደውም ዑለማዎቹ እንደ ዋጅብ ይቆጠራሉ በተለይም አላ ጣሊብ ልዕልም ቁርአን የሚያፍስ ሰው ደግሞ ሙራጃ ለማድረግ ባቡ እንትና ውትር ላይ ይላለም እንደ ተነስቶ እንትና ፈዳ አይዋ ኢማም አልቡኻሪ ባቡ ውትር ላይ ይይ ሱና ምን ለምን ነው ምን አመጣ ሱና ማለት ሱና ማለት አያ ما ما ايوه ما فعله ثواب وتركه عقاب للبات ما تكونه نجر جن سنة مؤكدة كونه يعذر طروا لما تكونه እኮ ነው ሊጠነቀቅ ይደረጋል ወላሁ አለም ወላሁ አለም ማስገዱ ጥሩ ነው ማስገዱ ጥሩ ብቻ አለም ይመረጣል ሀጃ አለ ለመግባት ትፈልጋለህ ዘይን የሰው ካለ ብዙ ሀጃዎች አሉ ተነስተ ከለመንከው ነው እንጂ ዝም ኢነ ሲሃመ ለይሊ ላ ቱኽጢ የማታ የምትወርውረው ቀስት ደግሞ አስተውም طيب يا أيها الناس ማን አብዱላህ ብን ሰላም በመጀመሪያ ምን አህባር ለይሁድ ከዑለማዎች ከይሁዳ ዑለማዎች አንዱን የሁዳ ዑለማዎች አንዱ ነበረው ቃለ በመጀመሪያ የእሱ ፊቱን የነቢዩን ስላ ስለም ፊታቸውን አየው የእሳቸው ፊት ደግሞ የውሸት ፊት አልመሰለችኝም በመጀመሪያ ከእሳቸው የሰማ ምንድን ነው ይላል ቃለ ያ አዩሃ ናሱ አፍሹ ሰላማ ወአጢሙ ጣዓማ ወሰሉ ቢለይሊ ወናሱ ንያም ስል ነው ከእንደ መጀመሪያ የሰማው ይላል ሱና ደግሞ ይሄን ያህል ቢሆን ኖሮ አይዋ አይናገሩ ነብዩ ሰለላሁ ዐለይሂ ወሰለም ነበረ እም طيب ሰፈር ላይ ደግሞ ፈካነ ሰፈር ከወጡ በኋላ ረካዓተይ ሱብህና وشيئا من الوتر يرسل ነበር ነብዩ ሰለላሁ ዐለይሂ ወሰለም فبهداه مقتدي وما آتاكم الرسول فخذوه وما نهاكم عنه فانتهوا لعل إن شاء الله እም ማስገዱ ይመረጣል ሳይሆን ይወደዳል በጣም አንፈልግም ብላችሁ ያው ካላችሁ እሺ፣ እንደዛ ነው። طيب እሺ፣ زيادة لك ማለት እኮ ነው። ጭማሪ ትሆናለች ማለት እኮ ነው። طيب ሰላቱ ላይ ለማስገድ ለምን አስፈለገው? ጥሩ ነው ጥሩ ነው ያመጣው። ለምን ለምን አስፈለገው? ሰላቱ ላይ ሰው ايوه اذا بدأت الأعمال توزن የበኒ አደም ስራዎቹ ስትመዘን ዋضح ነው ሰይአው ደግሞ ወንጀሉ ደግሞ ከፍ ስል በዛን ሰዓት እስቲ ሀል አለሁ ነዋፈለ እስቲ ሱናውን ተጠቅሟል እስቲ እውለት ኤይ ይሄ ሰውየው ሱናውን ተጠቅሟል ወይ ሱናን ይሰግዳል ወይ ፈልጉለት በሱ ስጅል ላይ መዝገብ ላይ ፈልጉለት ይባላል ኤይ ዚያተ የምትባሉ ለዛ እኮ ነው طيب ካለው ሱና የፈለጉትና እዛ ላይ ነው የሚያስቀምጡለት ማለት ነው ላለ ኢንሻአላህ ማስገዱ ይመረጣል ሳይሆን አፍደል ነው በማዕና ሱና ሙአከዳ እንደዛ ይላል እኔ ብቻ ሳይሆን ያዘን ብላ ዑለማው ሰለፍ እንደዚህ ይላሉ ሰለፍ የሆኑት አህሉ ሱና ወል ትክክለኛ ሰለፍ የሆኑ ዑለማዎቹ እኔ ያልኩት ይሄንን ይላሉ ትንሽ ዕልም ያላወቀው ላለ ደግሞ እንዲዘናጉ የሚፈልግ ሰው ካልሆነ በስተቀር በዚህ ላይ ደግሞ ለይስ ቢዋጅብን ወለይስ ቢሱና የምለው بنسي المتاونو لعل ممكن والله اعلم ماشي والله اعلم ايه ايه اتكرم المقام المحمود المقام آه. المحمود يتمقس بوتا مالت هو شفاعة العلماء ايوه نعم وفي الدعاء الذي يقال بعد الاذان بعد بعد الاذان وفي الدعاء دعاء وسطنا مكازام بولا ميبالو هنا دعاء آتي محمدا آتي محمدا لمحمد ستو ስጠው አልወሲለተ መዳረሻ አይዋ አይዋ ፈዲላ ምንድን ነው ፈዲላ ምንድን ነው ያኹዋን ቱርፋት ማለት እኮ ነው እሺ ወበዕሰሁ መቃመ መሕሙደን አለዚ ዋእተ ለሱ ደግሞ ቀጠሮ ያረክለት ለሱ የሰጠውን ቦታው እዛ እንሳው ማለት እኮ ነው መቃመ አልማህሙድ አሽፋዓት ልዑዝማ ነው አርሽ ስር መጥቶ ወድቆ ማስገዱ ይሄን ነው ነው ባይብሺም هذه الشفاعة العظمى ችኛውና ደግሞ አርሲስር ሄዶ ወድቆ ደግሞ ማስገዱ አንገቱን ደፍቶ አላህ ማለመን ሸፋቱል ዑዝማ ተብላ የምትጠራ ችኛው ናት። እሺ ወከድ እሱ ሀዲስ አይደለም። ያው ካልኮም ፈላ ሐረጃ አለው ና ያው ነው እንጂ ሀዲስ አይደለም። ናም እነከ ላ ቱክል ሚአድ ናም አለው አብዛኛው ሰለፎቹ ይጠቀማሉ ያኛውን ብቻ ካልኮም ይሄም ከጨመርከው ፈላ ሐረጃ እሺ ናም وكذلك يشفع في أهل الكبائر من- ወንጀ ወንጀል ለሰሩ ማለት እኮ ነው ሲያ ለገደሉ ዝሙት ለሰሩ እ ናም ላ አተረ ማሊ አረጋ ምትዩ ናም واضح ነው يا اخوان ጥሩ አለ እሺ أهل الكبائر من ናም ጥሩ ነው الأمة ያስታወሰን ዑለማዎቹ ሻድ የሚሉም አሉ ነገር ግን አተር ነው ሰላፎቹ ይጠቀማሉ እኔም ይጠቀማሉ ናችኛን ቃል إنك لا تخلف لا تخلف الميعاد نعم لا أهل الكبائر الدرجال منهم ايش يشفع فيهم رسول الله ايش يشفع فيهم ر- صلى الله عليه إما أن لا وسلم يدخلوا النار إما أن لا يدخلوا النار جهنم وإما እንዳይገቡ وإما أن يخرجوا منها أن يخرجوا منها إذا دخلوها እዚህ ላይ ደግሞ አላ يدخلوها የምለው ላ إذ دخلوا በለው ለገቡ ሰዎች ነው እሺ የለው እም فيشفع فيهم صلى الله عليه وسلم وهذه ليست خاصة ليست به خاصة به ለሳቸው فهو ብቻ አይደለም ለሌላም ለሌላም ነው እሺ فهو يشفع እም وجميع الأنبياء يشفعون አይዋ والأولياء አማላጅነት يشفعون ይደረግላቸዋል ሁሉም ማለት እኮ ነው እሺ እ والأولياء يشفعون አውሊያ ማለት ዝም ብሎ ጸጉሩን አብቅሎ እዚህ ጋር አደርሶ ቡኬ ታውቃላችሁ። እነዚህ ዝም ብሎ ጫት እየቃሜ አውላ ምናምን ብሎ ጫት የሚያቅል አይደለም አውሊያ ማለት አላ ኢነ አውሊያ አላህ ላ ኸውፉን አለይሂም ولا- هم يحزنون هم المتقون አላህን የሚፈሩ እነዛ ናቸው እንጂ ማንኛውም ሰው أولياء ማለት ብዙ تعبير አለው። አላምሩነ ቢልማዕሩፍ ወናሁን አልሙንከር ጥሩ ነገር የሚያዙ ከመጥፎ ነገር የሚከለክሉ አልሙዋሂዱን አልዓሪፉነ ቢላሂ ለአላህ ደግሞ ትክክለኛ አንድ ማሆኑን የሚያውቁት ሰጪ ጎጂ ማሆኑን አለዚነ ላ ዩሽሪኩነ ቢሂ ኢላ አክር መጥፎ ነገር ከሐራም የራቀው አይዋ ወንጀሉን ደግሞ የማይሰራ ወደ አላህ የሚቀርበው ይሄ ነው هذا الذي ولي ይሄ ነው والأفراط وهم وهم الذين طيب والافراط هم الذين ماتوا صغارا صغارا يشفعون ايوه في افراط أهل ይባሉ الكبائر. አፍራጥ ደግሞ ከድንበር ያለፉ አይደለም እናንተ እንደዛ አይደለም እሺ امم يشفعون في أهل الكبائر ايوه እነሱም خلاف- وهم الذين ماتوا صغارا يشفعون في اهل الكبائر طيب እነ እችኛው እዚህ ጋር አዲሱ خلاف አለበት ናም ጃሚያን ብቻም ሳይሆን ህጻናቶቹ ደግሞ ምንም ወንጀል ስላልሰሩ واضح ነው طيب صغار ماتوا صغار يشفعون في اهل الكبائر لأهل الكبائر ያደርጋሉ አላለም ናም አንዳንድ አህሉል ጀህሚያዎቹ አያደርጉም ይላሉ والله اعلم እሺ خلافا للجهمية المعتزلة والخوارج والخوارج هم الذين يخرجون يخرجون على على الأئمة በአይማ ላይ ደግሞ የሚወጡ በመንግስቶች ላይ المسلمين بالسيف بالسيف እንደ በአሁኑ ሰዓት የምታዩት እንደ ተንዚም ደውላ አይሲሲ የሚባል ክላቡ ናር ሐዋርጅ ናቸው። አይታወቅም። ሀቂቀተን አንዳንድ ፈትዋ ምናምን በዚህ ላይ እነሱ ደግሞ ክላብ ውሾች ናቸው ብሎ ለማዎቹ ስሞቻቸውን ሳይጠቅሱ ፈትዋ አድርገዋል።ና አንዳንዶቹ ጂሃም አይታወቅም። አላኩልን ተወቁፉ በዚህ መሰላ ላይ ይመረጣል ነው እኔ የምለው አደሙ ተክፊሪህም እነሱን ከማስከፈር አይዋ ወጣዓ ወጥዑኑ ፊህም እነሱ ውስጥ ከማግባቱ ወታቁፉ ይመረጣል እም ቃሉ ኸዋሪጅ هذه الزمن ብለው ለማዎቹ ያው ይናገራሉ አልሙህም እነሱ ደግሞ ያጠፉት لأنهم لم يمتثلوا بأوامر الأئمة የአይማዎቹን ቀውል ደግሞ አልወሰዱም አላኩል ተወቁፍ ያስፈልጋል ላ ነቁል ለሁም ካፊሩን ወላ ነቁል ለሁም እይዋ ቢድአ እንትና አይሉም። በዚህ መካከል ማተው ነው እነሱ ነገር ይመረጣል። እነሱ ሁኔታቸው እነሱ የሚሰሩትን ነገር የምታያቸው ከሆነ ጥሩ አይደለም። ተቁፉ ያስፈልጋል። ተንዚም ደውላ አንዳንድ እንትና ላይ በኢንተርኔት አቡበከር አልበግዳዲ አሚራቸው ከሴቶች ጋር አንስተው ይሄ ነው አሁን ደግሞ ዲንን የሚመራ ምናምን ብለዋል። ምንም እሱ ይሁን ሌላ ሰው ይሁን አላወቅንም እኛ ላላ ቁሉባቸውን ነው ተጠግተ ደግሞ ልክ እስትፍሳር ካላረከው በደንብ በያን ካላገኘው ዝም ብለ ሰው ማስከፈር ይከብዳል። እኔ ተውቁፍ ነው እስካሁን ፊ ደውላ አንዳንድ ዑለማዎቹ ያሞግሳሉ። ጥሩ ሰው ነው ተንዚም ደውላ ማለት ብለው ነው ያሉ አነ ሙተወቂፉን በዚህ መሰላ ላይ ላለ ደግሞ አንዳንድ ዑለማዎቹ ሀድ አልፏል። እንዶ ወደ ማስከፈሪም ሄዷል። አንዳንድ ዑለማዎቹ ተወቁፉ ይመረጣል ነው። ናም ጠይብ በቅርብ ጊዜ አሁን ኢትዮጵያዎቹን አርዷል አሉ። ሙስሊም ውስጥ አለው አለው እዛ ውስጥ ሙስሊሞቹም አሉበት አለ ሀቂቀተማ ነድሪ ሐላውላ እነዚህ ኢትዮጵያዎቹ ደግሞ የኔ ነገር አጥፍቶ ሸሪዓውን ደግሞ የሚነካ ነገር ካጠፉት ኢዛ ካኑ ሙምኪን ሙርተዲን ከሆኑት ከነሱ ጋር እያሉ ከተንዚም ደውላ ጋር እያሉ ሙርተዶች ከሆኑ ትልከል ፍዑላ በነሱ ላይ የሰራው ነዓም ኸይር ሊሆን ይችላል፣ ነዓም ጥሩ ሊሆን ይችላል። አማ ዝም ብሎ ከሜዳ ይዞ ደግሞ እነሱም ማለት ማራአይና አላይና ሙርከኛውን ማግደል አይቻልም። ይሄ ሐቂቃ ይሁን ማነድሪ ተንዚም ደውላ ኩፋር የሁዳ ነው ምናምን ብሎ ይናገራሉ እነሱ አንዳንድ ሰዎች ተቁፉ ይመረጣል። በእኔ በኩል እሺ፣ ምንድነው እንደዚህ አድርገሽ ማለት ኢዛ ለሱም አይዋ ዲን ሸር ላይ የማይሆን ነገር ከሰራ ከዛ የበለጠ ነው ደግሞ አገዳደል ሌላ አለው ፋሽን ቅትማ ፊማ ታኩሉ ነው የምትበላው ነገር ላይ ነው ይ የምትመገበው ስጋ ላይ ነው በሀይዋን እንስሳ ላይ ነው እንጂ በሰው አይደለም እንደዛ ከሆነ ፋሱን ቂታ ከተባለው ለምን ለዚህ በአላማ ውስጥ አስገብተህ ለምን ነው አይዋ የምትተክሰው ጥሩ እየሰራ ነን ታዲያ إذا قتلتم فأحسنوا القتلة وإذا ذبحتم فأحسنوا الذبح የሚለው للمأكولات ነው يا أخي አይደለም እንዴ ያ የምትበላውን የምታርደው ነገር በሽጉጥ እንዳጋለው ማለት እኮ ነው እም ما تنظيم الدولة ها يلم እንደዚህ جهاد ላይ ولا تمثلوا የሚለው ደግሞ እሱ ግን ቀሳ ሰውን ካልመተለ ቆራርጦ ሰውን ደግሞ አፍንጫውን እነዚህ ወትመትሉ ማለት ዘከሩ እንዳቆርጡ አፍንጫን እንዳቆርጡ ይህን እጁን እጃጣቶቹን እንዳቆርጡ ማለት እኮ ወትመትሉ ማለት ዋዱ ነው። ሰውየው ግን ሰዎቹን እንደዛ ሲገል ካደረገው በሱ ላይም ይደረጋል። ወጀዛው ሰይአቲን ሰይአቱን ምስላ በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ መጥቷል። ካኑ ፈጅተው መዲና መዲና ውስጥ ወደ መዲና መጡ ሊያና የመዲና ደግሞ አየር ሁኔታ ደግሞ ለነሱ አልሆነላቸውም። ከዛ በኋላ የግመል ሽንትና አይዋ ወተት ከጠጡ በኋላው ዋድህ ነው ከጠገቡ አፊያ ካገኙ በኋላው ቀተሉ ራኢ የለጋ ነብይ ረሱል ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ግመሎቹን የሚጠብቅ አይዋ እረኛውን ገደሉና መሰሉሁ አይኑን አጠፉት። አይ እጆቹን ቆረጡት። እንደዛ ተደርጎ እኮ ነው መጨረሻ ላይ ከነሱ ላይ በነሱ ላይ ከደረሱ በኋላው እንደዛ ነገዱ እነሱም ደግሞ በቀሳስ ላይ ይቻላል ዋضح ነው በቀሳስ ላይ ይቻላል والله اعلم ايش اذا تنظيم الدوله ما ما ندري ታቁፉ ያስፈልጋል وجبهة النصرة ጀብሃት ጂሃድ ልእስላሚ አይዋ የተለያዩ جبهة ዎች አሉ። ሼክ ሳሊህ አልፈውዛን እንዳለው በአን جبهة የሚባል አንደገፋቸውም አንድ ላይ ሆኖ ኒዛሙን ሰውየው መዋጋት ይቻላል። ዋጅብ ነው نعم ሰውየው ከስልጣን ማጣል። ነገር ግን جبهة የእከሌ جبهة የእከሌ እንዳትሉ አንድ ላይ ሆኖ ተዋጉ አሉ። ትክክል ነው نعم የምንፈልገው ይሄ ነው። إذن جهاد في سوريا ጂሃድ ነው ናም ሰውየውን ደግሞ ለማጣል በሻር አላህ ተብሺር አድርጎና ምን አልከኝ? አዎ ሰውየውን መዋጋት አለበት። ሶሻሊስት ነው። በኢራን እና በሺአና በራሻዎች ነው ተደግፎ እስከሆነ ያለው። ሰውየውን ከስልጣን ማጣል ዋጅብ ነው፣ ዋጅብ ነው፣ ዋጅብ ነው። ነገር ግን ጀብሃት ኑስራ ተንዚም ደውላ ምናምን አልቃኢዳ ምናምን ሳይሉ ማለት ነው ጀብሀት አይዋ ጀይሹል ሁር ሳይሉ አይዋ በአንድ ስር በአንድ ልዋ ስር ተዋግቶ እሱን አይዋ ከስልጣን ማጣሉ ይመረጣል ነው ይመረጣል ዋጅብ ነው ያዘን ብላ ዋጅብ ነው ኢዘን ተንዚም الدولة አላን ኢራቅ ውስጥ ወደ ሰባ ምናምን ከመቶ ሰባ ምናምን ተቋጥሯል አልፊጂ መስፋት ቢጂ በቅርብ ጊዜ ተቋጥሬ ፓትሮል ምናምን የሚሸጡበት ቦታ ማለት እኮ ነው። አላ ኩልን እሱ እንትና ባያደርግ ኑሮ ሰዎቹን ስገ አሁን ማታ ደግሞ 50 ሰው ነው የሰቀለው ማት ይቻላል። በተለይም ማዳመጥ ነው አልጀዚራ የሚባል 50 ሰው ኢዳም አደረገው። إذا مثل هذا مو جيد من اللي ما ما عرفنا لعل فتنة الله يرحم أي شيء يهدينا ويهديهم أي شيء የአልሸባብ ቦኮ ሀራም ሀረካት እስላሚያ እነዚህ ኢኽዋኖች ናቸው እንዳለ የምረዱ በኢኽዋን ነው። ላላ ከተንዚም ደውላ ከአልቃይዳ ነው ምንጩ፣ ቅርንጫፉ ከነሱ ነው ያሉት። ተንዚም ደውላ ወላሁ አለም ብዙ ነው አለው ብዙ አይ ሶስት አሁን ሳውዲ የደገፈች ምናምን አለ አይሶት ተቃውሟል። ሌላ ደግሞ ታግዛለች። የትኛው ነው አሁን? ሳዑዲያ ጀባት ኑስራ እኮ ነው። ጀይሹል ሁርና ጀባት ኑስራ ትደግፋለች ሳዑዲያ። ዑለማዎቹን ደግሞ እነዛ መደገፍ ይቻላሉ። የዑለማዎቹ እነሱ የሳዑዲያ በአንድ በኩል ጥሩ ናት፣ በአንድ በኩል መጥፎ ናት እንጂ የዑለማዎቹን ቃል ትወስዳለች። ናም አሁን ኒዛም ማጣል ትክክል ነው። ሱሪያን የሚያስታዝረው ስርዓቱን ማጣል ዋጅብ ነው። በዚህ ላይ እርዳታ እያደረገች ነው። እንደውም እነሱም ብቻ ሳይሆን ቱርክ፣ ቀጠር እሱ የሚለውን ደግሞ እነሱም መሰጠራኒ ሆናል እነሱ እንዲወገዱ ይሄ ተሐልፍ ደውል የሚባለው ይሄ አሁን ተንዲም ደውል እንመታለን ብሎ በኢራቅና በሱሪያ ውስጥ ያለውን እነሱን ትደግፋለች። አዎ የኢራቅ ውስጥ ያሉትን እነሱን ነው የምትደግፈው። ሶሪያ ውስጥ ያሉትን ደግሞ ከምዕራቦች ምናምን ጋር እንትን ብላ ወላህ ማድሪ እነ ሱሪያ ውስጥ ያሉትን ጀባን ኑስራ በሳዑዲያ ነው የምንረዳው። እኮ አንድ ግሩፕ አለ አንድ ግሩፕ አለ ወላ ማድሪ ይሄ አሰበ ሲያሳ እኮ ነው። ይሄ ከፖለቲካ ጋር የሚሄድ ነው። የትኛ ነው የትኛን ከደገፍ ነው ከኛ ጋር አይዋ የሚወደው የትኛ ነው? እነሱ ለነሱ የሚመቸው እነሱ ነው የሚያውቁት። እነሱ ነው የሚያውቁት። ወላሂ አለም። እሺ የመን አዎ፣ የመን እነዚህ ሺያዎች ናቸው። ስልጣን የያዘው ነው ይሄ ስልጣን የያዘው ሺያ አይደለም እንዴ? ሁቲዩ ማለት አብዱል መለክ ሁቲ ይሄ ትክክል ነው። ዋጅብ ነው ነው ሁሉም ሰው መዋጋት ዋጅብ ነው። ሐረሙን ለማውሰድ ነው። ሰላም አለይኩም ኤር ነው ኤር ነት ይሄ ቀራሲስ ጅራ ይሄ ሰዓቴ ጃንዱ ወዩሬ ኤ ማሽ እሺ طيب እሺ طيب طيب ቅሩ ቅሩ ቤተን ይቀርማ لماذا تسأل ايش اذا تنظيم الدولة ወላ ጀብሀቱን ኑስራ ተብሎ የሚጠራው ላቡድ እነዚህ ማወቅ አለበት ዋጅቡ። እማ ሱዑዲያ ከኋላ አሁን እሺ እንትና የመስጣሉት እነሱን ማስወገድ ቀርቶ ከነሱ ማዋጋት ጋር ዋጅብ ነው። እነዚህ የሚጣጣሩ በአሁን ሰዓት ደግሞ ጥረት እያደረጉ ሱዑዲያን ለመያዝ እኮ አላወቃቸውም። እይዋ መድ ኢራን አልፋሪሲ ሺአ ነው። ከኢራን እንዳለ ማፊ እንዳለ አሁን ሱሪያ ውስጥ ገብቶ ሱሪያን የበጠበጡ እነሱ ናቸው ከማን ነው ራሽያ ጋር طيب እነሱ ባይረዱ ኑሮ ሰውየው ወጥቆ ነበረ ሊባኖስ አሁን ለምሳሌ ህዝቡ እንተና እየፈጀች ያለች እሷ ናት ኢራቅ ውስጥ ገብታ ደግሞ እየበተነች ያለች እሷ ናት በቅርብ ጊዜ ዛሬ 2009 ላይ ደግሞ መሳሪያ ስታስገባ የነበረችው ኢራን ናት። በአሁኑ ሰዓት ደግሞ ትላንት ሁለት አልቁ القبض على اثنين من قوات الإيرانية እዛ ውስጥ የሚዋጋውን የሰንዓ አካባቢ ትላንት ሁለት እንት ነው የተያዙት የኢራን ሰዎች ማለት ነው ብርጌድ ማለት እኮ ነው ሱብሃንአላህ إذا مثل هذا حرم ለመያዝ ፈልጎ ነው እነሱ አልገባችሁ እናንተ ሐረም በእነሱ እጅ ላይ ያው በየቦታው ቀን እየተናገሩ አይደለም ሐረም ለመያዝ ነው የሚፈልጉት ሱዑዲያ እነዚህም ለማምታት ለማዳከም ዋጅብ ነው በሷ በሱዑዲያ ላይ ሸርዑ ለምን በነሱ እጅ እንዳይገባ ሀረሙ ሪያድ ላይ መቶ ሰዎች ዘጠና ዘጠኝ ሰው ምናምን ያስኩ ብሏል። እነዛ ደግሞ ከአይስ ግሩፕ ወይ ተናገሩት ይባላል። ወላ ማ አና አልሙሂም ትክክል ናት። ዋጅብ ነው እንደውም ጋር ማቆሙ ሺአ መደገፍ ይሻላል። ሆኖች ሆኖች አሁን ሀገር አንዳንድ ያሉት ኢራንን መደገፍ ይሻላል። ማንም ነው ማን ነው? ኢኽዋኖቹ ሄዶ አይዋጋም። ታዲያ ውጤቱን አገኛል። <laughs> ጀናዜ የሬሳውን ይዞ ይመጣሉ። እሺ ማሻአላህ። እንደውም በጣም አሁን ሰዓት ደግሞ ዋጅብ ነው መዋጋት። እነሱም መዋጋት ዋጅብ አልዓይን ሳይሆን ዋጅብ ነው አላ ኩል ፈርድ። እነሱ የሚሄዱ ደግሞ የራሳቸውን ፍክር ለማበተን ነው። አሁን አህለ ሱና ወሃቢያ የሚባለው እንዳለው ለማጥፋት እኮ ነው ምራራጡ ያለውን እነ ለዚነ ከፈሩ ዩንፊቁን አማሉን ፊ ሰቢላ ሊየሱዱ ሊየሱዱ አሁን ያላትን ባትሮል ሽጣ ደግሞ ሙስሊሞቹ ይዋ ሱዑዲያ እንድትበተን ነው የምትፈልገው። አላወቃችሁ እናንተ ደውለት እስላም ደግሞ እንዳትኖር ነው የሚፈልጉት። ከዛ ደግሞ አገሪቷ ተበጥብጣ ሊማዛ አነ ያኪ ሱአል አንተ አሁን ተማሪ ነው ፖለቲካ ተማሪ ካለው ጠይቃለሁ እስቲ لماذا لماذا كيران ما قبل منه ያነሳችው أمريكا إيران كيران أو آه، ما قبل هو آه، باب اللفون سنة برج لماذا تعرفون ما سعودين أيوة سعودي ثلاثة أو آه، يس أنت توت كنوا የምትፈልገው ذو حدين أمريكا ليس لها جهات إن منافق ناس اليوم معك وغدا مع ذلك مصائب القوم عندكم قوم فوائد መማካኩን ተረት ነው ይሄ የአንዱ ኡማ ፊትና በሌላ ዘንድ ደግሞ እንደ ገኒማ ይቆጠራል ማለት እኮ ነው አሁን ሁቲዮችና ሳዑዲዮች እየተጣሉ ነው ሙሲባ ነው ይሄ ደግሞ ሌላ ሀገር ደግሞ ተደስቶ ለነሱ ደግሞ ተደስቶ ወይም ደግሞ እነሱ በማፋጃታቸው አይዋ በሰላም ይኖራሉ እም نسأل الله السلام أن أن ينصر الجيش السعودي እውነቴ እሺ ያለው እሺ ወየሽቁን አሳ ጣዓቲሂ አይመተ ልሙስሊሚን ደግሞ በነሱ ላይ ስለወጡ ነው ወየሽቁን አሳ ጣዓቲ ይህዋ የጣዕም ብትር ደግሞ ሰባብሮ እኮ ነው ደግሞ የወጡት ማለት እኮ ነው አልያዙም ጋይዋ የአሚሩን ደግሞ እንትን አልያዙም ማለት እኮ ነው እጁን አልያዙም አሳውን ሰበሩ ማለት ብትሩን ሰበሩ ማለት የእሱን ነገር ደግሞ እሱ የሚያስተላልፈው ነገር አልጠይው አልወሰዱም እዘን ከዚህ ጋር የሚመጡት አንዳንድ ኢኽዋኖቹ በአሁን ሰዓት ሱዲያ ሊማን አሁን ለምሳሌ ሙርሲ አሁን እዚህ ማን ነው ኒዛም الإخوانيين ባለፈው የወደቀው የሙርሲ ኒዛም ስርዓቱን ሱዲ አትደግፍም ነበረች እንደውም ኸሊጅ ሀገሮች ጌልፍ ስቴት እነሱ ባይረዱ ኑሮ አይወድቅም ነበረ የማ የሙርሲኒ ስርዓት ማለት እኮ ነው ያነሁ ኢኽዋኒ ሱዑዲያ የግብጽ ውስጥ ያለውን ፓርቲ ባትረዳ ኑሮ እኔ ፓርቲ ደግሞ ባይወድቅ ኑሮ የሱዑዲያ ህዝብ እንዳለ ኢኽዋኖች ይሆናል። ሻባቦቹ ወደ ኢኽዋን ይለወጣሉ። ومن ذلك ስልጣኑን ደግሞ ከነሱ እጅ ይቀማሉ። ኢዘን ይሄ አራዳ ማትኮን እንደዛ ወላሁ አለም የለም እሺ وأيضا الذين يكفرون المسلم المسلم ايوه እነስ- እነሱ ናቸው ደግሞ ሙስሊሞቹን ደግሞ በከባይር ደግሞ ማስከ- ያስከፍራሉ التي دون الشرك ሽርክ የማደርስ ማለት እኮ ነው مثل الزنا مثل شرب الخمر وعق الوالدين والسحر እነዚህን ደግሞ እ በትንሽ ነገር ነው طيب ሙዕተዝላዎቹ ግን አ- ሙርተክብ الكبيرة ምን ነው የምትሉ በእናን ብሎ ሲጠየቁ ሙርተክብል ከቢራ ለይሰ ቢሙእሚን ይላሉ። ሙእሚን የሚያደርገው ነገር ደግሞ የለም፣ አልጋለበም፣ አልሰራውም። ጠይብ ካፍር ትላላችሁ እንዴ? ካፍርም አለም ወደ ኩፍር የሚያስገባ ነገርም አልሰራውም። ምን ትላላችሁ? መንዝላ በይነል መንዝለተይን በዚህ መካከል ተንጠልጥሎ ይቀራል ያሉ ግን ከዋሪጃዎቹ ያስከፍራሉ። ማንኛም ሹርቡል ኸምር የጠጣውን ላ ናቅሰል ኢማን ነው። ዝሙት የሰራው ሹርቡል ኸምር የጠጣው ናቅሰል ኢማን ነው ገብታችኋል طيب እሺ እ هؤلاء هم الخوارج سموا نجيب. الخوارج خلاف لأنهم نعم، خلاف- خرجوا عن عن يقول ابن إيه شيخ إيه امام احمد رحمه الله نعم ተከነው እነዚህ ሊሆኑም ይችላሉ እና ነው ሀቂቀተ ካሴት ነው ያዳመጥነው እንጂ በደንብ በላይ ነው ለዓለ ሙምኪን እነሱም ሊሆን ይችላሉ የሙብተዲአን ደግሞ መንሀጅ የሚከተል ሰው አይዋ ፈሰምህም እንደ ሙብተዲአ በለው ይላል ኢማም አህመድ ረሂመሁላህ። ለዓለ እነዚህ ደግሞ አንዳንድ ሰዎቹን ዝም ብሎ የሚሰቅሉ ከሆነ ያለ ወንጀል ዝሙት የሰራ ከሆነ በድንጋይ መገደል አለበት። ሙርከኛ ከሆነ አይገደልም። ፈኢማ መነን ባዕድ ወኢማ ፊዳአን ወይም ደግሞ በነፃ ማልቀቅ ነው። ወይም ደግሞ የተወሰነ ሙርከኛ ከሆነ የሆነ የተወሰነ ነገር ከፍሎ ማይዋ ማልቀቅ ነው እንጂ እሱም ማግደል አለበትም። በአይዋ ቢሱና አማ ተነስቶ ሰውን ማግደል እማ ኢዛታ ቢልሙንከር መጥፎ ነገር ደግሞ ይዞ ከመጣ እስልምና ትከለልም ካለው በዛን ሰዓት ማግደል ይቻላል። ወአን ደግሞ ተንዚም ደውላ ያልንበት ምክንያት ምንድን ነው? በአሚሩ ትእዛዝ ማሄድ አለበት። የፈለግ ነው በአሚሩ ትእዛዝ የትኛው አሚር እነሱ ደግሞ መቼም ያስከፍላሉ። አልሙህም ይበሉ የለም آه، سموا الخوارج ስሙ لأنهم- ኸዋሪጃ ሊአነሁም سموا ኸረጁ አን الخوارج ልመሽሩዕ عن المشروع. ሸርዕ ከሆነ ከሸርዕ ነው የወጡት ከሸርዕ ነው የወጡት ከትክክለኛ መንሀጅ ነው የወጡት ለዛ ነው ደግሞ አይዋ ኸዋሪጅ ተባሉት ቀውሙን የተከለሙን በአልሲነትና ወሰሉነ ከማ ኑሰሊ በል ሰላተ ነቢዩ ስ ሰለም ተሐቅሩነ ሰላተኩም አይዋ ኢንደ ሰላትህም የራሳችሁን ሰላት ደግሞ እነሱን ስታያቸው ታሳንሳለ ታሳንሳላችሁ ይላሉ። በደንብ ነው የሚሰግዱት፣ ይጾማሉ። ነገር ግን ኢማናቸው ከአንገት አያልፍም አሉ። ኢዛ ካነሁም ተዚም ዶላ እንደዛ ከሆነ በአድላ ካዩ ነው ከነሱ ማራቅ ነው ከነሱ ማራቅ ይገባል ማለት ነው። የላ እሺ ወኸረጁ አላ ወልይ አልአምሪ ናም አለይ ወልይ አልአምሪ የላ እሺ ዑለማ አልሐይድ ይላሉ እነሱ እኚህ ዑለማዎቹም በየቦታው ሆኖ ፈትዋ የሚያደርጉት ዑለማ አልሐይድ ይላሉ። ቀናትም አላቸው ማለት ፌስቡክም አላቸው መሰለኝ። ፈትዋ በዛ ነው። ናይ ብሺ وشقوا عصا عصا الطاعة የአሚሩን ደግሞ ብትር ነው የሰበሩት። እሺ هؤلاء ينفون الشفاعة እነዚህ ሰዎቹ ደግሞ ኸዋሪጆቹ ሸፋ አማላጅነትን ደግሞ ውድቅ ያደርጋሉ የለም ይላሉ። ويقولون من دخل النار لا يخرج منها እንደነሱ አባባል ነው እንደነሱ አስተሳሰብ። እሺ እሳት የገባው ሰው ደግሞ ከእሳት አይወጣም ይላሉ። ويستدلون بقوله تعالى እም وما هم بخارجين እችኛውን من ብቻ النار እችኛውን ብቻ ነው እችኛውን ብቻ ነው አይደል የሚያደርጉት ወማ ሁም ቢኻሪጂን ነው ኩፋሮቹ ከጀሃነም አይወጡም የምትለዋን አያን ኡሙም ይዘው ነው ነቁሉ نقول هذه في الكفار نعم فالكفار لا يخرجون من النار ናም وأما الشفاعة ማን ይወጣሉ አለው የሉም አይወጡም እሺ وأما الشفاعة المقصودة هنا أزيلا مراد شفاعة إيش أزيل أما لا جنة شم كانت تتفلق تنيا وزيقا في أهل الإيمان وعليكم السلام أهل الإيمان ايش من أصحاب الكبائر أهل الإيمان في أهل الإيمان نو إيمان الله تشو دمو جن أيوة كبيراوچون سرطال زمو سرتوال يا ذنب بالله سحر سرتوال أه سون وهي ثابتة ምን አልከባይር ነው። እያኩም ሰብአል መውቢቃት አለም እንዴ ሲሄር አለም እንዴ ናቅዱ ተላ ብቻ እኮ ነው አሸራ ነው ያለው። ናቅዱ ልእስላም ዑለማዎቹ ናቅዱ ልእስላም እስልማን የማያፈርስ ብለው ዑለማዎቹ ቆጥሮታል። ይሄ ደግሞ ሲር የሚሰራ ከባይር ሰርቷል። አቅድ ስላሰራ ሴል ማስራት ድግምት ማድረግ አይዋ ሐራም ነው። አይዋ በተለይ ሙቢቃት ነው ሙህሊካት ነው ከሚያጠፉት ሰውን ከሚያጠፉት አንዱ እሱ ነው። ናም ከጎደለ ነው አንዱን ከጎደለ ነው አንዱን እንተ በዚህ አዎ አንዱን ነው። አንዱን አይዋን አንዱን ብቻ ነው። ለይሳ ሽራ አለም طيب ከነዛ ደግሞ ኢስታህዘ ቢዲን الاسلامي ከአስሯ ደግሞ አስሩን ብቻ አይደለም እንተቤ አንዷ ነው። ከነዛ አስሩ ምንድን ነው ያደረገው? እስልምናን ያቆሽሻል። ይህ እስልምና የሚባል ዝም ብሎ እኮ ነው እንጂ ጥሩ አይደለም። ፈየክፉሩ ቢሃዛ አስሯን ለሚያዘን ብላህ አንዷን ነው አንዷን ነው የቁሉ ደግሞ يل... ي... አለ ናም እሱ ደግሞ ላ እዚህ ውስጥም አለው እዛም ውስጥም አለው ሲህር ማት ሲህር ድግም ማስራት እኮ ነው ወተወል የውም ዛሀብ ወዓቁቁል ወዓቅል ልዋልደይኒ ወሲህር ይላል ايوه عده الامام الذهبي رحمه الله في الكبائر شمس الدين الذهبي الزوز ابو عمر عثمان شمس الدين الذهبي قطروتال ماتكم علماء القرن السابع الهجري ايوه نعم አንዱን ብቻ ነው። ናም እያወቀው እያወቀው እያወቀ ከሰራ ካፍር ነው፣ ሐራም መሆኑን። ጠይብ ወሐዱ ምንድን ነው ታውቃለህ? ቀትል ነው። ሐዱ ምንድን ነው? ቀትሉ ሰውየውን ማግደል ነው። ጠይብ ቀትል መቼ በምን ላይ ነው የሚመጣ? ቀትል በከባድ ላይ ነው የሚመጣው። القتل بالنفس ما تقول عليه وقصف المحصنات الغافلات إلى آخر وآكل الوادين وشرب الخمر أيوة والاشتراك بالله والتولي يوم الزحف مسلمنا كفاروቹ በተገናኙበት ሰዓት ትቶ ማለፍ ما, ማሸሽ ነው واضح نو لواحد أنا لأن ነው እንጂ طيب استأذ شوف استهزأ بما جاء رسول الله صلى الله عليه وسلم እሳቸው ይዞ የመጡትን ነገር አሳነሰ ወይም ደግሞ አመነ ቢልቁርአን ወተረከ አልባዕድ በግማሹ ማነው በከፊሉ አመነው ከፊሉን ተወ ለዋሂዳ ነው ለዋሂዳ ነው ለአድና ሸይ ይህንን ተውና ያ አኺ ወደ ነዋቂድ የሚያደርሰው ነገር ምንድን ነው ጫት ለምን ትቀማለህ ቢቀማስ ምን ችግር አለ ቢቀምስ ምን ችግር አለ ተከልክሏል አዎ እንደዚህ እያላችሁ ደግሞ ሰዎቹን ሰዎቹን የምታሳስቱት ጥሩ አላችሁ ሰውየው አሁን እንትና ተጠግቷል፣ ወደ ነዋቂድ ኢስላም ውስጥ ገብቷል። አሁን ቀስ በቀስ ማለት ተደረጀ ነው። ወላሁ አለም አንዷን ነው እንጂ ሙሉ አለም አይ ነዋቂድ ኢስላም አንዷን የሰራው አንዷን ብቻው አው አንደ ዲን ኢስላሚ የእስልምና እምነት ደግሞ ሀላቀሪ ነው። አይ ከሌሎቹ እምነት አውስተውና እስልምናና ሌላ እምነቱን አንድ አደረገው። እንዳውም የሚባለው ዋህድ ተውሂድ አልአድያን ዶክተር በኩር አቡ ዘይድ ረሂመሁላህ በዚህ ነው ደግሞ የምናሞግሰው ማሻአላህ ረሂመሁላህ ረህመተ ዋሲያ ሲጋፈጥ የነበረው በዛን ሰዓት ያው መልክ አብዱላህ ሞቷል የሳውዲ አረቢያ ንጉሥ ዋህደት አልአድያን በምድር ላይ ያለው እምነቱን ደግሞ አንድ እናደርጋለን ከምሉ አንዱ እሱ ነው አሁን የሞተው አፍዳ ኢላማ ቀደማ አልፏል ነገር ግን ዶክተር በከር አቡ ዘይድ ፊ ረሳኢል መጅሙዕ ረሳኢል አለው እዚህ ላይ ሐራም ነው አለው። ወመን የብተገ ገይረ እስላም ብለው ማንኛውም ከእስልምና ጋር መ- እምነት መ- መ- እኩል ማድረግ ሐራም ነው አለው። ናም እንቀበላለን። ናም طيب እሺ እም وهي ثابتة والله جل وعلا يقول من ذا الذي يشفع عنده إلا بإذنه በአላህ በእኔ ዘንድ ማን ነው እስተማላጅነት ሸምጋነት የሚጠይቅ ያለ እንዴ ያለ እኔ ፍቃድ ይላል። ናም እሺ طيب እሺ دل على أنه إذا أذن يشفع أحد, أحد عنده አይዋ በመፍሁሙ በግንዛቤ ከዚህ ቻ የምናገኘው አላህ ከፈቀደለት ማንም ሰው ደግሞ ሄዶ ሸምጋነት ማጠየቅ ይችላል። አላህ ከፈቀደው ማለት ነው። እሺ وكذلك قوله تعالى وكم من ملك في السماوات ስንቶች ናቸው? ብዙ ናቸው። كم ማለት كثير በለው ብዙ ነው። ሰማዋትና ምድር ውስጥ ያሉት እሺ ላ ቱግኒ ሸፋዓቱሁም የእነሱ ደግሞ ሸምጋንት ደግሞ የማጠቅማቸው እኔ ካልፈቀድኩን ማለት እኮ ነው። ስንቶች ናቸው? ብዙ መለኮች አሉ፣ መላእኮች አሉ፣ ብዙ ነቢዮች አሉ። የእነሱ ሸፋዎቹ የማጠቅሙ ማለት እኮ ነው። በምን በቀር እነሱ መጥቶ ካልጠየቀ ይዋል እነሱ ካልተፈቀደላቸው እም أن يأذن الله لمن يشاء ويرضى አላህ ከፈቀደላቸው በኋላው ወየርዳ እሱ ደግሞ ሸምጋነት ሆኖ ማምጣቱን አላህ ከፈለገው በኋላ ነው። እም هذه فيها شرط ሸርጡ ሸፋ አለው። እዚህ ውስጥ ደግሞ ሸርጣ ሸፋ እዚህኛ ያ ውስጥ ደግሞ ሸርጣ በለው ሙሰና ነው። እዚህ ጥንድ ነው። ሸርጣኒ ሐዘፈሃ ሊልኢዳፈቲ እዚህ ላይ የጣለው ለምንድን ነው? ለኢዳፋ ብሎ ኑኑን የጣለው። ፊሃ ደግሞ ሁለት ሸርጥ አለው፣ ሁለት መስፈርት አለው። የሸምጋይነት አላህ በመጀመሪያ ሸርጡ ምንድን ነው? አላህ ለአንተ ማፈቀዱ ነው። ከፈቀደልህ ይሄ ደግሞ ሸፋ ታደርጋለህ፣ ትጠይቀዋለህ፣ ትለምነዋለህ። እሺ ልክ ናም ትክክል ነው። ሸምጋይነት ለሚደረገው ሰው ደግሞ አላህ ማውደድ አለበት። ሸምጋይነት ለሚደረገው ሰው አላህ ማውደድ አለበት። إذا كان كافرا وإذا كان مبتدعا مم؟ كافر كوني مبتدع كوني الله يودان دي بل عندهم عند مبتدع الله دم ككفار ككفاروج بلاي الله مبتدع يطلال وعليكم السلام ككفار بلاي مبتدعዎች ነው የሚጠሉት የሚጠላው الله كفار عندي ነው የገባበት እንደ ሙናፊቆች አሸደል ኩፍር ነው ደግሞ እስልምና ውስጥ ገብቶ ቢድአውን አላህና አላህ ያላደነገገው ነብዩ ደግሞ ስሩ ያለውትን ነገር የሚሰሩ ሰዎች ከኩፋሮች በላይ ይቃጠላሉ። ታውቃላችሁ እንደ ያኸዋን ገብታ ማ ማ ፈህምቶም እንተብህ ላኪ ኩፋሮቹ ለነሱ ጀሃነም አለው ኻሊዲን ሙኸለድ ፊናር ናም አይወጡም ከዛ ወማሁም ቢኻሪጂ ምን ናር ነገር ግን እያወቁ የሰሩት ቢድአ ደግሞ ሐራም እየተባሉ ይሄ በመስረጃ አልመጣም እያሉ ዝም ብሎ ደግሞ እየሰሩ በዛ ላይ የሞቱት የነሱ ቅጣታቸው ደግሞ ከኩፋሮች የበለጠ ነው። ምን ነው ዝም አላችሁ? በል እሺ ገና እሺ እነ المنافقين ሙናፊቆችና ايوه عموم ነው عموم ነው ዑሙም ነው ሙብተዲዎቹ ማለት እኮ ነው እሺ ዑሙም ነው يرضى عن المشفوع فيه አይ መሽፉዕ ፊ ለሱ ሽምጋይነት የሚጠይቀው ሰው ደግሞ አላህ ከወደደለት ነው وهو لا يرضى ኢላ إلا ሊል عن ሙእሚኒ المؤمنين. አላህ ደግሞ አይወድም ከሙእሚኖቹ በቀር አመል ካፊሩ ፈላ فلا ያርዳ አንሁ يرضى عنه. ዛሬም ነገም ደግሞ አላህ ከሱ አይቀበለውም ማለት እኮ ነው እሺ فالمخالفون لأهل السنة في ش- في الشفاعة على طرفي نقيض. نقيض ሙካለፎች የሚጥሱ ድማ እኮ ነው የሚካለፉት አለሱናን የሚካለፉ ሰዎች ሸፋ ውስጥ ደግሞ አላ ጠረፈይ ነቂድን በሁለት ደግሞ አይዋ በሁለት ነገሮች ላይ ነው አላ ጠረፈይ ሀድምን በለው በሁለት አይዋ የተበታተነ ያውም የተፈራረሰ ሸርጥ ውስጥ ነው የተፈራረሰው ነቂድ ማለት የተፈራረሰው ሸርጥ ውስጥ ነው የተፈራረሰው መስፈርት ውስጥ ናቸው አንኛይሺ ሚንሁም መን አንከረ ሸፍዓተ ዮ አላ ነቂድ አላ ሀድምን በሎ እዛ አላ ሀድምን የተፈራረሰው አይዋ መስፈርቱ ውስጥ ናቸው። አንደኛ መስፈርት ምንድን ነው? እነሱ ሚንሁም መን አንከረ ሸፋዓ ሸፋ ጭራሽ የሉም ብሎ ደግሞ ኢንካር ያደረጉ ሰዎች አሉ። እነሱ እነማን ናቸው? ወሁም ልኸዋ ወሁዋ ይላል አንተ ያንተ ወሁዋ ይላል። እሺ እነሱም ደግሞ ማን ናቸው? ሸፋ ፈጽሞ የለም ይላሉ ሰዎች አሉ አላሁም الخوارج والمعتزلة الذين يكفرون بالكبائر التي دون الشرك ሽርክን የማዳስ ዘዛ ብሎ ደግሞ የሚያስከፍሩ ሰዎች አሉ የሚያስከፍር ሽርክ ያልሰራ ሰውን ያስከፍራሉ የሚያሰክር ነገር ጠጣ ካፍር ይላሉ አ ሰውየው የሚያሰክር ነገር ከጠጣ ካፍር አይባልም ዓሲ ነው ዝሙት ሰራ አይወ ናቅሰል ኢማን ነው አይደለም ነ ኢማኑ ተጎል ኢማኑ ጎሏል እንጂ ካፍር አይደለም طيب የላ እሺ والطرف الثاني ሌላው ምንድነው من يغلو في إثبات في ኢስባት إثبات ሸፋ الشفاعة ሌላ ደግሞ ሸፋን የሚያሰብት እያሰበተ ደግሞ ጉሉብ ከድንባር የሚያልፈ ሰው አለው እም وهم المتصوف ሙተሰዊፋ متصوفة ሱፊዮች ማለት እኮ ነው ዝም ብለው ሱፊዮች አላቅሳምን ቀሰማ ሼይኹል ኢስላም ተይሚያ ረሂመሁላህ ወደ ሶስት ይካፈላሉ ይከፋፈላሉ። ሱፊየቱል ኪታብ ወሱና ሱፊየቱል ኪታብ ወሱና ኪታብና ሱናውን ብቻ የሚከተሉ ሰዎች አሉ። በሱፊያ ተጠሩት። ነገር ግን ጥርት ስላሉ ንዋት እኮ ነው እዚህ ላይ የተሰየሙ ሱፊየቱል ኪታብ የተባሉበት ምክንያት ምንድነው? ኪታቡን ብቻ ስለሚከተሉ ማለት እኮ ነው። ዋضህ ነው። ወሁም መቅቡሊን ይቀበላሉ። እኛም እንቀበላቸዋለን እነሱን صوفية الكتاب والسنة طيب صوفية الكتاب وصوفية غير الكتاب ሱብ ኪታብና ሱናን ይከተላሉ፣ ሌላውን ውስጥ ግሉብ ይሆናሉ። ዋضህ ነው። ቁርአንና ሱና ይከተላሉ፣ ግን ሌላ ነገር ውስጥ ደግሞ ግሉብ ከድንባል ያልፋሉ። ሀውላ እነዚህ መቀበል የለብንም። ሌላ ደግሞ ሱፊያ፣ ነቅሸበንድያ፣ ሪፋዒያ ይባላሉ። እንደውም ከኪታብና ሱና አልፈው በራሳቸው ብቻ የሚሄዱ አሉ። በራሳቸው ራእይ ብቻ ሀዋ የሚሄዱ አሉ። ስሜት ብቻ የሚሄዱ አሉ። አይዋ ልብሳቸውን አያጥቡም። ሱፊያ የተባለበት ከሱፍ እኮ ነው። አይዋ ሊያናሁም ከዛ ነው የጠሩት ማለት እኮ ነው። ኢዘን እነሱ አሁን ቢድአን ደግሞ ይሰራሉ። እንደውም ከክታብ ወጥቶ ቢድአን ስለሚሰሩ ማለት እኮ ነው። ሀዚ ላ ነቅበሉሃ ናም እንቀበለውም። ሌሎቹ አልፈው ደግሞ ሰላት ደግሞ አትሰግዱም ሲባሉ እኛ አሁን ነው አርሽ ነው የሰገድነው። ውዱ አታደርጉም ሲባሉ እኛ አሁን አርሽ አድርገን የመጠኑ። ጠይብ ደርስ አትቀሩም ሲባሉ ደግሞ እኛ የሚያስቀራን ሰው አለ እናንተ የማታውቁ ኢላ ምናምን የሚሉ አሉ። ሀውላ እነዚህ ደግሞ ሱፍዮች ናቸው። ሼክ ማን ነው رحمه الله ኢሕሳን ኢላሂ ዘሂር رحمه الله علماء أهل السنة والجماعة ፓኪስታናዊ ኢሕሳን ኢላሂ ዘሂር የሱ ስም እንዲህ ነው ኢሕሳን ኢላሂ ዘሂር ደግማለሁ ኢሕሳን ኢላሂ ዘሂር ብዙ ክታቦች አለው በፋሪስ የሉገት አልፋርሲያ የኢራን ቋንቋ ያውቃል እንግሊዘኛ ያውቃል አረብኛ ያውቃል ብዙ ክታቦችን አትሟል የሱ ክታብ ገዝታችሁ አንብቡ ኢሕሳን ኢላሂ ዘሂር الخطوط العريضة على الشيعة الاثنى عشرية የሺአ ደግሞ መጥፎ መሆናቸውን ደግሞ በጣም ያወጣው ይሄ ሰውየው ነው። ስለ ተሰውፋም ጽፏል። ጥሩ ሰው ናቸው። በጣም ስለ ሙተሰውፋም ጽፏል። የተገደለው በፈንጅ ነው የተገደለው። የዛሬ 20 ዓመት ምናምን ሙሐደራ አድርጎ ስለ መንሀጅ አለሱና አይዋ ሲያደርግ በተጠመደው በፈንጅ ከሱ ጋር ወደ ሰባት ዑለማዎች ነው የሞቱት። አይዋ ፈካነ ሚን ጡላብ ሼክ አይዋ ሼክ ልእስላም ቢን ረሂመሁላህ እኛ ዝም ብለን እንደዚህ እጃችን አጣጥፈን አንድ ነገር ሳናረግ ከዱንያ እየሄደ ነው ምንም ዳዋ ምንም ሱብሃንአላህ አላ መንሀጅ الكتاب ትክክል እንደዛ ህንድ ውስጥ ደግሞ አይዋ ፓኪስታን ውስጥ ደግሞ ቢድዓ ሲባል ሀገር ነው في ፓኪስታን وفي الهند እነዚህ ጀማዓ ተብሊግ ሀገር ነው አትኮ ነው እዛ ዳዋ ሲያደርግ ነበረው አላ መንሀጅ الكتاب والسنه على طريق الجامعه الاسلاميه ሲያደርግ ነበረው መጨረሻ ላይ እይዋ ብዙ ዳዋ ካደረገ በኋላ ብዙ ክታቦቹን ካሳተመ በኋላው ቀተሉሁ ወላ ዛለ እስሙሁ ኢለአን ዩዝከር የእሱ ስም ደግሞ መጥፎ ነገር ቢሰራ ኑሮ አይወደስም ነበር አይጠቀስም ነበረ። ጥሩ ነገር ሰርቶ ስለሄደው እስካሁን ደግሞ ይጠቀሳል ማለት እኮ ነው። ኢሕሳኒ ኢላሂ ዘሂር ይባላል። ረሂመሁላሁ ረሕመተ ዋሲዐን ብዙ ሰዎቹ ደግሞ ብዙ ተሞክሮበት ነበር ሊገሉት፣ ነገር ግን መጨረሻ ላይ ያው በፈንጅ ነው የተገደለው። أيوا የላ ሼክ ቢን ባዝ أيوا نعم። ለሱ በዛን ሰዓት አሉ plane አንዷን plane አዟ መልክ ፋህድ رحمه الله ነበር በዛን ሰዓት plane አዘሎትና ልክ ሪያድ እዚህ እንደደረሰው مستشفى العسكرية እዛ እንደደረሰው ፋደት ሩሁ ኢለላሂ ምንም አንድ ሕክምና ሳያገኝ ደግሞ ልክ በ plane ከፓኪስታን ወደዚህ ሲመጣው እዚህ ሪያድ ሞተው አንድ ቀን ውሎ ማለት እኮ ነው ያለው። ወልቁብሪየቱ ወልቁቡርያ ሙተሰዊፋ እነዚህ ናቸው። በዛ በነሱ ላይ ጽፋል። ጥሩ ክታብ ነው በጣም ግዙ። دراسات في التصوف ይላል አለው። دراسات في التصوف። ትያኛ ያደረገ የለም። ትያኖች አሁን ደግሞ West Africa አለው እዚህ ሞሪታኒያ፣ ሞሮኮ፣ ካምሮን እዛ ውስጥ በተለይም ትያኖች አሉ በአሁን ሰዓት አህመድ አልጋቢ የሚባል አለው። አሁን እዛ እሱም ሞቷል رحمه الله። አላ መንሀጅ ሰለፍ ላይ ዳዓ ሲያደርግ ነበረ። أيا كان የፈለገውም ሰው ደግሞ ቋንቋም ብለይም ዛትም ብለይም መልኩም ብለይ منهج ላይ ከጠራው ወንድማችን ነው። ወለው ካነ ፊ አቅሳ ቻይና ቻይናም ቢሆን والله ኢሕሳኒ ኢላሂ ዘሂር ጥሩ ብዙ ክታቦችን አትማል ማሻአላህ። እንግሊዝኛ ቋንቋ ያውቃል፣ አረብኛ ያውቃል ፋርስኛ ያውቃል፣ ኦርዱ ያውቃል። ኦርዱ የፓኪስታን ሉጋት ሸርቅ፣ ጀኑብ አሲያ የቼን ካዛክስታን፣ ኡዝቤኪስታን፣ አፍጋኒስታን፣ ፓኪስታን ይሄ እነሱ ኦርዱ ይባላል። እነሱ ቋንቋማት እኮ ነው። እሺ ያውቃል። እሺ የላ እሺ ማሻአላህ አለዚነ ያዕተሚዱን በጥሩ ነገር ነው የሚወደሱት እስከ ቂያማ ድረስ ማሻአላህ الذين والقبورية الذين يعبدون القبر ومن فيه እከሌያት ወጣም ብሎ ቀብርን የሚያመልኩ ሰዎች አሉ ሼ ማን ነው ሼ ቦርኮ ሻጂ ሁሴን ሼክ ሁሴን ቃጥባሬ መልካም ደጋግ ሰዎች ከሆኑ ማሻአላህ አማ ዝም ብሎ እነሱን ማምለክ ያኪ لماذا تعبده አንተን የፈጠረ ጌታ እያለ ስብሃንአላህ ስትቸገር ደግሞ እሺ የምልልህ ይህንን ትተህ ደግሞ እንደ አንተ አይነት ደግሞ ፈጣን ትለምነዋለህ እንዴ አላህ ደግሞ እነሱ የአይክለ ሼክ ሁሴን ቃጥባሬ አብዱልቃድር ጀላኒ ስጡኝ ብሎ እነሱ ዱዓ ሲያደርጉ አላህ ደግሞ እነሱን ደግሞ እንትን ያደርግላቸዋል ደግሞ ዱዓይም እንዲሰሙ ያደርጋቸዋል ለምን ምን ባብል እስትድራጅ ሊፈተናቸው ብሎ ነው እንጂ ለጥሩ አይደለም በል الذين يعتمدون ها؟ على الشفاعة ثاني إلهي إلا መቃሳት መቃሳት ይሄ ወን ወዛ ሸምስ الدين شم إله شمس الحق ال- العابدين ይሄ እነዚህ ወደዚህ ወደ ሂንድና ፓኪስታን አካባቢ እስመል ሙረክብ ነው ወሰዩላህ አዮ ፋጢሜላ እነዚህ ይላሉ እነዚህ ነው የሚያወጡት እዛ አካባቢ ያሉት كتاب نك- رمضان. دراسات في التصوف الخطوط العريضة أيوة الشيعة والسنة امم ጥሩ كتاب ነው በጣም امم طيب يلا ايش الذين يعتمدون በሸፋ ላይ ደግሞ ኢባዳውን አንሰራም ኢባዳውን አንሰራም አሰሩም አሰግዱም ሲባል እኛ አሁን የሰገድነው ምን አስፈለገው ምን አያስፈልግንም ይላሉ ለምን ነብዩ ደግሞ ሸፋ ስለሚያደርጉልን አይዋ ብለው ኢባዳውን አይሰሩም እሺ ويلجؤون إلى القبور ወልጀኡና ነብዩ ደማ አማላኝነት እሳቸው ስላሉ ሸምጋይነት እሳቸው ስላሉ ወደ ቁቡር ዘንበል ይላሉ፣ ቀብርን ያመልካሉ ሄደው ወይስተዊሱና ቢልአምዋት አይወ እርዳታን ይፈልጋሉ ከሙታን ወየሚሉ ነበለው ዘንበል ይላሉ ወደ ቀብር። እሺ ይጥሩቡን ምን ሸፋዓታ እስትጋታ እስትጋታ ላይ ክላፍ አለ ብሎ አንድ ጊዜ ሲሆነ ሰውየው ተናገረ። ላ ክላፍ ለም ያፊ እስትጋታ ሚን አላህ አዘወጀል ከአላህ በቀር እክሌ ግን ከጉርጋድ አውጣኝ ማለት ለሐይን ቃድርን ሐድሪን ነው። ጉርጋ ውስጥ ገብቷል አንተ ወይም ሌላው ያዘንብላ ከዚህም ምጥ የሚያወጣኝ አላህና ሱመ ኑሩ በቀር የለም ካልኮ ይቻላል። ግን ሰውየው የምትለምነው እርዳታ ከሱ የምትፈልገው አንተ ዘንድ ካለ ነው። ደሴ ያለው አለው ከዚህ ጉድጓድ አውጣኝ ቶሎ በና አድርግልኝ ካልከው <laughs> ፈላሽ ይሄማ አይቻልም አይቻልም እ ከማ ቃለ ተዓላ እሺ ወያዕቡዱነ ሚን ዱንላሂ ከአላህ ውጭ ደግሞ ያመልካሉ። ከአላህ ውጭ ደግሞ ያመልካሉ። ማላ ያዱሩሁም የማይጎዳቸውን ሹፍ ሄዶ ደግሞ ቀብር ዘንድ ደግሞ አንተን አይዋ አላመልከውም አንተን ኢባዳ አላደርግም ካልከው አንተን ይጎዳል እንዴ? ለዓለ ሙምኪን አይዋ ፍራቻ ካሉ ሊጎዳ ይችላል። ከዚህ በፊት ሼህ ሁሴንም ምናምን የሚያመልኩ ሰዎች በእስኒና በተለያዩ ቀኖች ደግሞ ቀናቶች ደግሞ ያመልካሉ። እነዛን ቀናቶቹን ደግሞ ከተው አይዋ ይታመማሉ። ሰነስተድሪጁ ምን ሐይሱ ላ ያዕለሙን ወላ ያንፈው የማይጠቅማቸውን ተቸግራለሁ ዛሬ እስቲ አስር ብር ስጠኝ ካልኮ ድንጋይ ነውና እሱ ምን አደርግልህም ወየቁሉነ ሃኡላኢ ይላሉ ደግሞ እያመለኩ እነዚህ ሰዎች በአላህ ዘንድ የኛ አማላጃችን ነው ይላሉ። የኛ ሸምጋያችን ነው ይላሉ። ነገር ግን ጠይብ ሊያዕቡዱነ ምን አጅሊ አን የሽፈዑ ለሁም እንደላህ በአላህ ዘንድ ደግሞ እይወ ሸምጋነት እንደሆንላቸው ደግሞ ኢባዳውን ያደርጋሉ። ወለይሰ ከዛሊክ ወለይሰ ከዛሊክ እሺ ይበቃል። አመል ወሰጡ አመ ልወሰጡ ሁም አህሉ ሱና ወልጀማ እነዚህ ደግሞ ከድንባኑ አላለፉም ዋضح ወይም ውድቅ አላደረጉም እሺ እሺ ሙጥለቀን ምንም ሸፋ የለም ብሎ ውጥቅ አላደረጉም ፈጽመው ወለም ይስቢቱሃ ሙጥለቀን ሁሉም ሸፋዓ አለች ብሎ ደግሞ አላረጋገጡም ለምትገባ ሰው አለች እንጂ ሸፋ እንዳለ ሸምጋነት እንዳለ አለው ብለው አላረጋገጡም ለምትገባ ሸፋዓ አለች ሸምጋነት ለነብዩና ለአንዳንድ አንቢያዎች አለች ብሎ ነው ያረጋገጡት ለሁሉም አይደለችም እንደ ስማ እሺ بل أثبتها بالشرطين በሁለት ሸርጥ ነው ደግሞ ያስቀመጡት الواردين من በኪታብና الكتاب በሱና ውስጥ والسنة. እንደመጣው هذا حاصل في الشفاعة أن يأذن الله وثم أن يرضى للمشروع በመጀመሪያው አላህ ማፍቀድ አለበት ሁለተኛ ደግሞ ለሚደረግለት ሰው ደግሞ አላህ ማውደድ አለበት ማለት እኮ ነው ሰውየውን አህሉል ኢማን ማሆን አለበት አህሉል ኩፍር ማሆን የለበትም። ለኩፋሮቹ ሸምጋነት አይደረግም። ይበቃል። እሺ እ ይሄ ማን ነው? ይሄን ኪታብ ነው። ማሻአላህ እ አዲስ